الرحيم كما أرسلنا فيكم رسولا منكم يتلون عليكم آياتنا ويزكيكم كما أرسلنا فيكم رسولا منكم يتلو عليكم آياتنا ويزكيكم ويعلمكم الكتاب والحكمة ويعلمكم ما لم تكونوا تعلمون فاذكروني أذكركم واشكروني ولا تكفرون يا أيها الذين آمنوا استعينوا بالصبر والصلاة إن الله مع الصابرين ولا تقولوا لمن يقتل في سبيل الله أموات بل أحياء ولكن لا تشعرون ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين الذين إذا أصابتهم مصيبة قالوا قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون إن الصفا والمروة من شعائر الله فمن حج البيت واعتمر فلا جناح عليه أن يطوف بهما ومن تطوع خيرا فإن الله شاكر عليم إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس في الكتاب أولئك أولئك يلعنهم الله ويلعنهم اللاعنون إلا الذين تابوا وأصلحوا وبينوا فأولئك أتوب عليهم وأنا التواب الرحيم إن الذين كفروا وماتوا وهم كفار أولئك عليهم لعنة الله والملائكة والناس أجمعين خالدين فيها لا يخفف عنهم العذاب ولا هم ينظرون وإلهكم إله واحد لا إله إلا هو الرحمن الرحيم إن في خلق السماوات والأرض واختلاف الليل والنهار والفلك التي والفلك التي تجري في البحر بما ينفع الناس وما أنزل الله وما أنزل الله من السماء من ماء فأحيا به الأرض بعد موتها وبث فيها من كل دابة وتفريس الرياح والسحاب المسخر بين السماء والسحاب المسخر بين السماء والأرض لآيات لقوم يعقلون من الشيطان الرجيم يقول الله سبحانه وتعالى كما أرسلنا فيكم رسولا منكم አላህ ስብሓናሁ ወተዓላ ስለ ቂብላ መዛወር በተመለከተ ተደጋጋሚ አያቶችን በመደርደር ላይ ያለ ወቅቱ አልቆ ነበረ በመሀል የቆም ነው ህክማውን እየገለጸ ቂብላ ለምንድን ነው ከአንዴ ወደ ሁለት ሁለት ጊዜ የተለያየ አቅጣጫ የያዘው የሚለውን ነገር ምክንያታዊ መሆን ስላለበት ፊትና ነውና አንድ ሹብሃ ሲመጣ በዲን ሰዎች ይጠራጠራሉ ሰይጣን ቀዳዳ ስለሚያገኝ ለምን እንዲሆነ ለምን እንደሃለ የሚል ነገር ስለሚነሳ ደጋግሞ ነው ያሰመረበት ጉዳዩን ማለት ነው እና ومن حيث خرجت ومن حيث خرجت ومن حيث خرجت ሶስት ጊዜ በተደጋጋሚ ለነብዩም በተናጠል ለኡመቶችም እንደዛው ደጋግሞ ነው ያከደው ይህ የሆነበት ምክንያቱ አንደኛ ነስ መሰረታዊ የሆነ ነስ የተጀመረው በእነዚህ አያቶች ነው ካሁን ቀደም ከሁለት ገጽ በፊት ማነንሰህ ሚን አየትን አው ኑንሲሃ ነእቲ ቢኸይር አው ሚስሊሃ የሚል አሳልፈን ነበረ አንኛውንም አንቀጽ የምንቀይረው ወይም ከሱ የተሻለ ወይም ቢጤውን በመተካት ነው ሲል ነስክ እንዳለ ጠቁሞ ነበር የሁዶች ደግሞ ይህንን አጋጣሚ ተጠቅመው ጌታ አንድን ውሳኔ በሌላ ውሳኔ የሚሽርና የሚቀይረው ለምንድን ነው ሰው ስለሚሳሳት ስለሚረሳ ያላወቀውን አዲስ ስለሚያውቅ ነው እሱ ግን የሁሉ ችግር የለበትም እና የጌታ ቃል ቢሆን ኑሮ ሊሻል ሊቀየር ባላስፈለገ ነበር የሚል ውዥንብር ፈጠሩ ያነ አላህ Subhanahu Wa Ta'ala እንደውም ባይገርማችሁ በእናንተ ጉዳይ ይጀምራለሁ አለ እናንተ ቤተል መቅደስ ብቻ ነው ትክክለኛው ህጋዊ ቂብላ ስላላችሁ አይደለም እሱ ላይ እንጀምራለን አለና ነቢዩም መጀመሪያ ወደ መዲና ሲሄዱ ለ16 ወይም ለ17 ወራት ወደ ቤተል መቅደስ ዙረው እንዲሰግዱ ሲያዛቸው ከዛ ቆይታ በኋላ ፈወዲ ወጃ ከሸጥር መስጊድ ሐራም ካሁን ጀምረ ወደ ተከበረው መስጊድ ፊትክን አዙር ቤተል መቅደስ ቅብላነት አክትመዋል አላቸው ማለት ነው ያነ በሁሉም በኩል ብዥታ ፈጠረ መኮችም የነቢዩላህ እብራሂም ካዕባን ትተው ወደዛ መሄዳቸው በጣም ተሰምቷቸው ነበረና በተቃውሟቸውም እንደ ሙበሪር እንደ ማስረጃ አርገው እየተጠቀሙበት ነበር ያው ኢብራሂም ተከታይ ነኝ ይላል ኢብራሂምን ቂብላ ሽሮና ቀይሮ ወደ ሌላ አገር ሄደ ታዲያ የት ላይ ነው የሱ ነብይነት እያሉ ላሉ ባልታ ተመችቷቸው ነበር የሁዶቹ ደግሞ መጀመሪያ ወደ እነሱ ቂብላ መምጣታቸው ደስ ቢላቸውም ውለው አድረው ግን እንደገና ለስም ማጥፋት ተጠቀሙበት ان الرجل قد اتبع قبلة استقبل قبلتنا ማለት ጀመሩ ሙእሚኖችም ሰው ናቸውና ለምንድን ነው ቅብላ መቀያየር አስፈለገ መጀመሪያውኑ ካባ ከሆነ የሚፈለገው ለምን ለተወሰነ ጊዜ ወደዛ ዙራችሁ ተመለሱ አለ የሚል ጥርጣሬ ተሰምቷቸው ነበር እንደሰው እንዲባይሉም ማለት ነው ይህን ነገር እንግዲህ ለአንዴና ለመጨረሻ ጊዜ እንባት በመስጠት አላህ Subhanahu Wa Ta'ala በተደጋጋሚና በተደራራቢ አንቀጾች ትግላው የተቀየረና ውሳኔው በቀጥታ ከሱ የመጣ መሆኑን ለማረጋገጥ ደገመው ሶስት ጊዜ ማለት ነው አንድ አዲስ አዋጅ በሚወጣ ጊዜ ሰዎች ይደናገጣሉ በምን ይሄ ነገር መጣ የሚል ጥያቄ ይነሳል ያኔ ባለስልጣኑ አዋጅን ሲናገር ይህን ደግሞ አለው ይላል። አስታውሳችሁ ከሆነ ደግሞ አለው ያሰምርበታል ማለት ነው። በምን ያ ነገር ባሉቧልተኞች እንዳይሸረሸርና የተለያየ ትርጉም እንዳይሰጠው ሆን ብለን ያደረግነው ነው። በስተት አይደለም ይሄ የተባለውና በእርግጠኝነት የያዙት ለማለት ማለት ነው። ስለዚህ የቂብላንም ጉዳይ አላህ ደጋግሞ ምን ሀይቶ ፈረጅተ ወምን ሀይቶ ፈረጅተ የሚለውን ተደጋገመውና ኡመቶችም ባሉበት ቦታ ባሉበት ዘመን ሁልጊዜ እስከ ዓለም ፍጻሜ ድረስ ቅብላቸው ካዕባ መሆኑን ለማስመርና ለማረጋገጥ ነው ማለት ነው እና ይሄን ያደረገበትን መንስኤ ወይም ህክማ ሲጠቁም ከማ አርሰልና ፊኩም ረሱለን ሚንኩም ይላል ወሊኡቲመ ኒዕመቲ አለይኩም ብሎ ነበር ቀደም ሲል ባለው አያት ላይ አንደኛ በጥላቶቻችሁ የመከራከሪያ ነጥብ እንዳይኖራቸው ሁለተኛ ደግሞ በእናንተ ላይ ጸጋ ለማሟላት እያለ ምክንያቶችን እየደረደረ እያለ ነበር ወቅቱ ያለቀብን ማለት ነው እና በጥላቶቻችሁ ለእናንተ መከራከሪያ ነጥብ እንዳይኖራቸው ማለት ለመኮችም ለይሁዶችም ማለት ነው መኮች ያው ከአባን ነው የሚያውቁት በቅብላነት በምን እሱን ትቶ ሄደ በሚል አኩርፈዋል ብዙ ዝንብር እየፈጠሩ ነው ያሉት እና ካባን ለትቶ ባይሄር ኑሮ እንቀበለው ነበረ እስከ ማለት ድረስ ተናገሩ ማለት ነው ያ ከሆነ በሉ ይኸው ተመልሶ መጣ ተቀበሉታ ብሎ የሚሉትን ለማሳጣት ተጠቀመበት ማለት ነው እንደገና የሁዶቹ ደግሞ የኛን ቅብላ ከተከተለ እንደገና የኛን ሃይማኖት ይቀበላል የሚል ስላስወሩ እንግዳው እርማቸውን አውጡ እናንተ አንድ ሰው ንግባባው አንድ እርምጃ ወደ አንተ ሲመጣ አንተ ደግሞ ሌላ እርምጃ ወደ እሱ ቅርብ ነው እሱ በቀረበ ቁጥር የምትሸሽማ ከሆነ በልደና ተራለና አላህ Subhanahu Wa Ta'ala ከዛሬ ጀምሮ እናንተ እንግዲህ የመንቃት ፍላጎት ስለሌላችሁ ስለሐቁ እናንተ ጋር እንዲግባባ ብዬ ነበርና ይህን ነገር የሰጠሁት እንዴት ካላቸውማ ተዛሬ ጀምሮ ወደ ቀደምት ቢቅብላ ይመለስ እናንተም የመከራከሪያ ነጥብ አይኖራቸውም ምክንያቱም በተውራት ወደ ሁለት ቅብላ የሚሰግድ ነብይ የመጨረሻው ነብይ ብሎ ስለነበረ ያችን የመከራከሪያ ነጥብ እንዲያስጠቀሙ ነው ይህን ሳያደርግ ቢቀር አሁን ግን የምትከራከሩበት ነጥብ የላቸውም ወደ ሁለት ቅብላ ሰግዷል ካሁን በኋላ ወደ ነበረበት ይመለሳል በማለት አላህ Subhanahu Wa Ta'ala ድርብርብ ለሆኑ ምክንያቶች እንደለወጠው ገለጸ ማለት ነው ሌላው ኒዕማን ለማሟላት ይላል እንግዲህ አንድ ሰው አንድ አንድ ህዝብ እንደ ህዝብ ነፃ የሚሆነውና በማንነቱ የሚኮራው የተሟላ ታሪክና የተሟላ ስርዓት ሲኖረው ነው ወደሎ ከሆነና ከጠላቶቹ የሚበደር ከሆነ ግን የበታችነት መስተማት አይቀርም ስለዚህ ቂብላው የይሁዶች ተቀጥላ ቢሆን ኑሮ እስላም ራሱን የቻለ ሃይማኖት ለማለት አያስደፍርም ነበረ ያንዳ ይሆን ዩቲም ማን ያመቲ እናንተ በሁሉም ነገር የተሟላ ስርዓትና ሃይማኖት ሲኖራችሁ ጸጋው የተሟላ በመሆኑ ከፍ ላረጋችሁ ፈልጌ ነው ይላል ከዛ ከማ አርሰልና ፊኩም ረሱላን ሚንኩም ይሄንን የቂብላ መዛወር የኒዕማዬ የጸጋዬ መሞያ ያደረኩት ካሁን ቀደም በእናንተ መካከል የራሳችሁ የሆነ መልእክተኛ በመላክ ኒዕማን እንዲያሟላ ሁላቸው አይነት ነው ይላል እስከዛሬ ያው በኒ እስራኤሎች ነበሩ በተደጋጋሚ ነብይ የሚላክላቸው ሌላው ህዝብ የነሱ ተከታይ ነበረ አሁን ግን አረቦቹም የራሳቸው የሆነ ከአብራካቸው የተፈጠረውን ነብይ በመምረጥ ከፍ አድርጓቸዋል በደረጃ ማለት ነው ያንን ክብር እንደሰጣችሁ እንደገና ደግሞ ቂብላውም የራሳችሁ በመሆኑ የበለጠ ጸጋችሁን ሊሟላ ብዬ ነው ይላል ከናንተ የሆነ ማለት ከአረቦቹ ፍጧው አሁን ለአረቦቹ ነው ከናንተ ማከለ የሆነ ነብይ በመመረጡ እናንተ ክብር እንዲያገኛችሁ ሁሉና ጸጋ እንደተሟላላችሁ ቂብላዬንም ደግሞ የተለመደውን የራሳችሁ ቂብላ በማድረግ እንደገና ጸጋዬን ላሟላ ፈልጌ ነው ይህን ውሳኔ የሰጠሁት ይላል ማለት ነው እና የመለክተኛ እግር መንገዱን የመለክተኛውን ኹሱስያ ወይም ሶላህያ ይገልጻል ማለት ነው የመለክተኛ ወደ እናንተ በሚመጣ ጊዜ የሥራ ድርሻው ምንድነው ካላችሁ የትሉ አለይኩም አያቲና የኛን አንቀጾች በእናንተ ላይ የሚያነብና የሚያቀርብ አድርገን ልከነዋል ይላል ነብይ ማለት የተሐደደ ነው ድረጃው ማለት ነው እና ብዙ ጊዜ ሰዎች ከነብይ አኳያ በጣም ያጋንኑና ወደ ጌታ ደረጃ ወስደው ይሳሳቱበታል በኢሳ ላይ እንደተደረገው ማለት ነው አንዳንዴ ደግሞ በጣም ነብዩን ዝቅ ያረጉና ከሚገባው በታች በዛም እንደገና ኩፍር ውስጥ ይወድቃሉ ይሁዶች እንዳደረጉት ኢሳን ህገወጥ ልጅ ነው እንዳሉት ማለት ነው ስለዚህ አላህ Subhanahu Wa Ta'ala በነብዩ መሐመድ ላይ ማጋነንም ማቃለልም እንዳይኖር የስራ ድርሻቸውን ቁልጭ አርጎ አስቀመጠው ማለት ነው መልእክተኛ ማለት ከኔ ከጌታው የተሰጠውን መመሪያ ወደ ህዝቦች አውርዶ ማስተማርና ማስረዳት የጌታን ፍቃድ ማሳወቅ ነው ስራው ከዛ በታችም ከዛ በላይ የማይደለም ማለት ነው አዳናችሁ እንደ ጌታ ማታድርጉት አጋር ወይም ደግሞ ተራ ሰው ማድርጋችሁ ምንም ዋጋ እንደማይሰጠው አታድርጉ አላህ Subhanahu Wa Ta'ala ቃሉን ምስጢሩን የሰጠውና ተወካይነት ያጎናጸፈው ሰው ከሰዎች መካከል ትልቅ ቦታ አለው ሆኖም ግን ትልቅ ነው ብለህ ደግሞ አጋነ ወደ ጌታ እንዳታጋፍረው የተላከው መልእክተኛ ከኔ የተሰጠውን መመሪያ ለእናንተ ሊያነብና ሊያቀርብ ነው የሥራ ድርሻው ይላል እና አያቲና ማለት ከሊማቲን ሙነዘላ የተወረዱለትን መለኮታዊ ቃላቶች እያነበበ ለእናንተ መመሪያ እንዲያቀርብላችሁ ነው ይላል ማለት ነው ወይዘኪኩም እንደገና ደግሞ እናንተን ከተለያዩ አስነዋሪ ባህሪያቶች እንዲያጸዳችሁ ነው ይላል ሰዎች በጃሂልያ ጊዜ ከእንስሳ ያልተሻሉ ነበሩ ነውር የሚባል ነገር አያውቁም አሳፋሪው አስነዋሪውን ነገር ሁሉ እንደ ጀብዱ ይሰሩት ነበረ መልካሙን ነገር ሁሉ ደግሞ ይጠሉትና ያወግዙት ነበረ ይሄ እንግዲህ ፍርአት አልበኝነት ነው ብልግና ነው ከዛ ከመጥፎ ልማዳችሁና ከብልግና ህይወታችሁ ሊያጸዳችሁ ነው የላኩላችሁ ይላል ማለት ነው ተዝኪያ ማለት ተጥሂር ማለት ነው ብዙ ሲመጡ ይሄ ከሰው ልጅ የሚጠበቅ ነገር አይደለም እንደዚህ እንዳትል እንደዚህ እንዳትሰራ እንደዚህ እንዳታስብ ብሎ አላህ የጠላውንና የከለከለውን ነገር ሁሉ አሳውቆ ጨዋ ሰው ሊያደርጋችሁ ከዝርክርክነት ሊያወጣችሁ ነው የላኩላችሁ ይላል ወይዓልሙኩም الكتاب እና ከጌታ የመጣውን ኪታብ ደግሞ ሊያስተምራችሁ ለፍዞ ወማና ቃሉንም ሊያስጠናችሁ እንደገና ምስጥሩንና ትርጉሙንም ሊያስረዳችሁ ነው መልምሌ ራኩላችሁ ይላል ወለ ወለህክመተ እንደገና ነብያዊ ጥበብንም ሊያስታጥቃችሁ ይላል የነብዩ አለይሂ ሰላቱ ወሰላም የአላህን መልእክት ከማንም ሰው የበለጠ ነው የሚረዱት ጥልቅ የሆነ ምስጥር ሁሉ ይገባቸዋል እንደኛ ላይመርላ ሳይሆን ማለት ነው ስለዚህ ያንን የመጣውን ከጌታ የመጣውን መመሪያ በአስፈላጊው መጠን እየተነተነና እያብራራ ጥበብ የተሞላበትን ትምህርት እንዲሰጣችሁ ብዬ ነው የላኩላችሁ ወይዋሊሙኩም ምን አስራር ሸሪዓ እንደገና ደግሞ ከሸሪዓችሁ ምስጥር አስፈላጊውን ሁሉ እንዲያስተምራችሁ ብዬ ነው የላኩት ይላል ማለም ተኩኑ ተዓለሙን እሱ ባይላክና ባይመጣ ኑሮ እናንተ በምንም ጥናትና ምርምር ልታውቁት የማትችሉትን ጥልቅ ምስጥር ሁሉ በዱንያ አኺራ ሊያስተምራችሁና ያስተጣጣችሁ ነው የላኩላችሁ በማለት የነብዩ ስራ ድርሻ አለይሂ ሰላቱ ወሰለም ምን እንደሆነ ቁልጭ አድርጎ አስቀመጠው ማለት ነው ስለዚህ እንግዲህ ይህ ከሆነ የነብዩ ድርሻ በዚህ መሰረት ከነብዩ የተቀበልነውን መመሪያ ለመጠቀም የቻን እንደሆነ ትክክለኛ አማኞች ሆን ማለት ነው ግን በነብዩ አምነናል እየተባለ አሁን የተመጡላቸውን አላማ ተጥሊቅ ለማድረግ ያልቻለ ሙእሚን ከሆነ የሰው ሙእሚን ብቻ ነው የሚሆነው አላቃችን ጥልጭ አድርጎ ከነብዩና ከኛ መካከል ያለው ግንኙነት እሳቸው ከጌታ የመጣውን መልእክት በቃልም በተግባርም በማብራራትም በማሳየትም በሁሉም ነገር የአላህን ሪሳላ እንዲያቀርቡ እኛ ደግሞ ያንን እንድንቀበልና እንድንከተል ነው የተላኩልን ማለት ነው ይሄ ከተሟላ ያው ማሻአላህ ዱንያ አፈራችን የተስተካከለ እንደሚሆንና ከጌታችን ጋር እንደምንተዋወቅ ነው ይሄ ከተጓደለ ግን በዛው በጎደለው መልክ ችግር ይመጣል ማለት ነው እና በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ያማውን እንደለገሰንና ከሌሎቹ ጥገኝነት እንዳወጣን እንደገና ደግሞ ሙሉ የሆነ ዝቀረሽ የማይባል መመሪያ እንደሰጠን ተገለጸ በኋላ እነዚህ ሁሉ ውለታዎች እንደ ዋጋ የማይገዛቸው ናቸው ስለዚህ ብዙ ጸጋን ስለቸረ ምን ይላል ፈትኩሩኒ እኔ ጌታችሁ ከዛ ተወደቃችሁና ተዘቀጣችሁበት ህይወታችሁ እንድትወጡ ይህን የመሰለ ድርብርብ ጸጋ ለግሻችኋለሁ አስታውቼ በረህራዬ እናንተም ታዲያ ባጠፋው እኔን አስታውሱኝ እኔ አልረሳኋችሁም አልተውኳችሁም እናንተም እንዳትረሱኝ አስታውሱኝ ይላል አላህ Subhanahu Wa አዝኩርኩም ይህን ካደረጋችሁ እኔ ደግሞ እናንተን በመልካም ወረታ አስታውሳችኋለሁ የተሰጣችሁን ጸጋ ተቀብላችሁ በአግባቡ ተግባራዊ ካደረጋችሁና ጌታችሁን ካወደሳችሁ ጌታ ደግሞ በአጠፋው አማኝ ወዳጆቹ ናችሁና በመልካም ወረታና በጥሩ ሽልማት አስታውሳችኋለሁ ይላል ወሽኩሩኒ የዋልኩላችሁን ውለታ ሁሉ ምስጋና ለመመለስ ሞክሩ እንጂ አትካ ወላ ተክፍሩን እንዳትክዱኛ ተራ ይላል ማለት ነው ይሄ ነው እንግዲህ ከኛ የሚፈለግብን ማለት ነው አላህ Subhanahu Wa Ta'ala እኛ ያላወቅን ያልናፈቅነውን እድል ሁሉ እሱ ራሱ አስቦ ይሄ ይበጃቸዋል ብሎ ልኮልናል በነብዩ አማካይነት ማለት ነው ይሄን የሚያረግ እንግዲህ እናት አባትም ሊያረግልን አይችልም ማንም ለሰዎች የዚህን ያህል አሳቢና ተቆርቋሪ አይኖርም ማለት ነው ይህን ሁሉን ኒዓማ የለገሳችሁን ጌታ እንደ ተራ አልባሌ ነገር አድርጋችሁ መተውና መርሳት ሳይሆን ማውሳትና ማወደስ ነው የሚጠበቅባችሁ በተለይም ያመተል እስላምን ስለሰጣችሁ ሁልጊዜ አመስግኑት እንጂ እንዲያትክዱት ይላል እንዳትክዱት የሚለው ሁለት አይነት ትርጉም ይኖረዋል አንደኛ ጸጋውን ሰጥቷችሁ እንዳልሰጣችሁ ሁለት አቢሶች እንዳትሆኑ ለማለት ተረጎማል ሁለተኛ እንደ ድርጅቱ ጭራሽ ጌታ የለም እንዳትሉ ማለት ነው ወይም ደግሞ ሶስተኛ እንደ ኩፋሮችና እንደ ሙሽሪኮቹ ጌታ በመሰረቱ የዓለም ባለቤትም ቢሆን ግን ሌሎችም በተዋረድ ወደ እሱ እንዳቃረቡና እንዲያስታርቁ ገለም ብንገዛው ችግር የለም እንዳትሉ እነዚህ ሁሉ የእኔን መብት የሚሸረሽሩና የእኔን የሚያስቀይሙ ነገሮች ናቸውና የሁሉም ኒዕማ ምንጩ እኔ እስከሆንኩኝ ድረስ ሁሉም ምስጋና የተባለ ሁሉ ለኔ ብቻ መግባት አለበት እንጂ በጥቅሉም ሆነ ወይም በየቆራረሳቸው የኔን ጸጋ እንዳትከዱና ከኔ ጋር እንዳትጣሉ በማለት አደራ ይላል ማለት ነው እና በዚህ መልክ እንግዲህ ለዋለልን ውለታ ምስጋናና ውዳሴ እንድናቀርብ ሲጠይቅ እንደገና ደግሞ ፈተና እንደሚያጋጥመንም አበክሮ ይጠቁማል ማለት ነው ሰዎች በመሰረቱ በዚህ ዱንያ ላይ እስካሉ ድረስ በመከራ መድረክ ላይ ናቸው እና የተለያዩ መስዋዕቶች ይፈራረቁባቸዋል ያኔ ደግሞ ምን ማድረግ እንዳለባቸው ይናገራል የሹክር መንትያ የሆነች ሌላ ባህሪ አለች እሷንም እንዳንረሳት ያ አዩሃ الذين آمنوا እናንተ በእኔ የጌታችሁ ያመናችሁና መለክተኛን የተከተላችሁ የሆናችሁት ወገኖች ሆይ ይላል እስተዒኑ አላ መርዳቲላህ የአላህን ውዴታ ለማግኘት ተረዱ ቢሶብሪ በትዕግስትና ወሶላቲ በስግደት ይላል እንግዲህ እናንተ የመጣላችሁን መመሪያ ተቀብላችሁ ተግባራዊ በማድረግ የጌታን ውዴታና ጀነት ለማፍራት ከፈለጋችሁ ይሄ አላማችሁ እንዲሳካ በሁለት ነገሮች መደገፍ ወይም መረዳት ትችላላችሁ ይላል አንደኛ ሶብር ያስፈልጋል ሶብር የሌለው ሰው አላህ Subhanahu Wa Ta'ala ተመኞ ቦታ እንደማያደርሰው ነው ማለት ነው ነው ፈተና ሲያጋጥምህ ወይም ደግሞ የጌታን ትዛዝ ለማከናወንና ግዴታህን ለመወጣት ወይም የከለከለህን ለመከልከል አንተ በግል አቅም ብትፍጠረጠር ላትወጣው ትችላለህ የቻልከውን እያደረግ ይህን ጌታዬ አንተ የምትፈልገውን አንድ የወፍቀኝ በማለት ሶብር ማድረግ አለብህ ታጋሽ መሆን አለብህ ማለት ነው እንደገና ሶላት ማብዛትና ማስተካከልም ይጠበቅብሃል ሶላት ባበዛ ቁጥር ወደ አላህ ተቀርባለህ ወደ አላህ በቀረብኩ ቁጥር የምትመኘውን ነገር ሁሉ ይሰማል ያሳካልሃል እና እነዚህ ሁለት ነገሮች ወደ ጌታ ለመቀረቢያ ዋነኛ መስመሮች ናቸው ማለት ነው ሶብር አድርጉ ሶብር የሌለው ሰው ኢማን የለውምና ይላል ማለት ነው ሶላትም እንደዚሁ ሩህ ኢባዳ ነው ከኢባዳ ሁሉ ይበልጥ አላህ የሚወደውና ወደሱ ለማቃረብ ወሳኝነት ያለው ሶላት ነው ፈርደን ወነፍላ እና ሶላታችሁን አስተካክላችሁና አዘውትራችሁ ስገዱ ያኔ እኔ ቀርባችኋለሁ ረዳችኋለሁ ኢነላህ ማአሳቢሪን አላህ Subhanahu Wa ታጋሽ ከሆኑት ባሮቹ ጋር ነውና ይላል ማለት ነው ሷቢር በሆንክ ቁጥር ወደ አላህ ትቀርባለህ የአላህ መዕያ አንተ ጋር ይጣመራል ማለት ነው ከሶብር በራከ ቁጥር አላህ ካንተ ይርቃል ማለት ነው ስለዚህ ሶብር ማድረግ አለባችሁ እኔ በሁሉ ነገር እንዲደግፋችሁና እንዲረዳችሁ ከሻችሁ እያለ ነው ሶብር ልናረግባቸው የሚገቡ ነገሮችን በሚቀጥሉት አያቶች ራሱ ይጠቁመናል አሁን ለመጀመሪያው ረፍት ዘላይ ለጣምላለን ላፍታ ያህል ወሰለላሁ ወሰለም አለ ነብይ ወላሊካ ወሰላም አወ ተዓላ እንግዲህ ኡመተል እስላምን በማንኛውም መልኩ የሚበጃቸውና የሚጠቅማቸውን ሁሉ እየመከረ የሚጎዳቸውን ሁሉ እያሳወቀና እያስተነከከ ተርቢያ እስላሚያ እስላማዊ አስተዳደግ እያደረገላቸው ነው ይህንን መርህ በተቀበሉና በተከተሉ ቁጥር ምንም የሚያሰጋቸው ነገር እንደሌለ ዋስትና ይሰጣል ማለት ነው ከዚህ በኋላ ስለ ሶብር ያነሳበት ምክንያት አለው እንግዲህ አንድ ሰው ሶብር አድርግ የሚባለው ካቅም በላይ የሆነ ስሜቱን የሚነካና የሚያስቸግር የሚያስጨንቅ ነገር ሲያጋጥመው ነው እና ከዚህ ቀጥሎ እናንተ ይህንን የአላህን ሪሳላ በህይወታችሁ ገቢራዊ ስታደርጉ ጥላቶቻችሁ በምክርና በድርድር ተውን ብትሏቸው ሁልጊዜ ሊተዋችሁ እንደማይችሉ ነው ምናልባትም ወደፊት በመጪው ዘመን ይህን አላማችሁን ለማስከበር ወደ ትግል ልትገቡ ትችላላችሁና ያ ትግል በሚመጣ ጊዜ ማድረግ ያለባቸውን ከወዲሁ መዘጋጀት አለባቸው ብሎ ስለ እስላማዊ ትግል ሊያነሳ ነው ማለት ነው ወላ ተቁሉ ሊመን ይقتل ፊ ሰቢልላህ ምናልባት የአላህን መንገድ ተከትላችሁ ስትጓዙ ሻያጢን አልኢንስ ወልጅን ለምንተኛ ተነጥላችሁ ወደ ሌላ መስመር ሄዳችሁ ተብለው በእናንተ ላይ ተጽዕኖ ሊያደርጉና ወደ ውጊያም ሊያስገቧችሁ ይችላሉ ያነ ደግሞ በምን መልክ እንደምትቋቋሙት ከወዲሁ ጀምራችሁ መገንዘብና መዘጋጀት አለባችሁ መጀመሪያ ፊሰቢልላህ መስተዋት ማለት ከባድና በጣም አስፈሪ ነገር አድርጋችሁ እንዳትወስዱት የሞቱንም ወገኖቻችሁን ነገሬ ባጭር ተቀጩ ታጨዱ እያላችሁ ሞራላችሁን በገዛጃችሁ እንዳታደቁ በእኛ አላማ ላይ የወደቁ ሰዎች ሙታኖች አይደሉም የዘላለም ጻድቃኖች ናቸውና ይሄን ልትገነዘቡ ይገባል ይላል ገና ጦርነት ሳይፈቀድ ያዘጋጃቸዋል ማለት ነው ወላ ተቁሉ ሊመን ይቁታሉ في سبيل الله ምናልባት በአላህ መንገድ ወደፊት የመገደልና የመጋደል ሁኔታ ካጋጠማችሁ ከናንተ መካከል የሚሰውቱን ወንድሞቻችሁን አምዋት እነገሌኮ ሙታን ናቸው ሞቱ አለቁ ብላችሁ እንዳትናገሩ ተጠንቀቁ ይላል አላህ Subhanahu Wa Ta'ala ሱብሃንአላህ ወዳጆቹን ምን ያህል እንግዲህ እንደሚንከባከባቸው ገና ሞት የሚባለው ሳይመጣ በእነሱ ላይ የትችት ቃል እንኳን እንዳይሰነዘር ማዕቀብ ጣለ ማለት ነው አምዋት በእኔ መንገድ ላይ የወደቁ ሰዎች ሙታን ብላችሁ ብትጠሩ ብትጠሩ ወዮላችሁ ይላል በላህያውን በእርግጥ እነሱ ህያው ናቸው ወላኪን ላ ተሽዑሩን ግን ህያውነታቸው እንዴት እንደሆነ እናንተ አይገባችሁም ይሆናል ይላል አላህ Subhanahu Wa Ta'ala ልዩ ህይወት ተሰጥቷቸዋል እናንተ የምታውቁት ህይወት ያው በሁለት እግሩ ቆሞ በመድር ላይ የሚንቀሳቀሰውን ሰው ብቻ ነው ሞቶም ህያው የሆነ ሰው አለ እያለም የሞተ ሰው አለ አረና አላህ ሙስታ ተባሪ ያጣ ቆሞ ይሄድ ሞቷል በቃ አሁን ጊዜው መሰለ እስላም አለ ለማለት አያስደፍርም በእውነት እና እነዛ ጎበዞች ቢሰቢልላህ ኢነላህ አሽተራ ሚነል ሙእሚኒን አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ብሎ ያወደሳቸው እሱ ጋራ ኮንትራት የፈረሙ ሰዎች አንተ ጀነት ልትሰጠኝ ህይወት ህይወታችንን ልንሰጥ ያሉ ሰዎች እንደ ተራ ሰው አድርገህ ገሌ እኮ ሞተ ባጭር ተቀጨ ወድቆ ቀረ እያልክ ብታወራ ወዮልህ ይላል ስማቸውን በዚህ መልክ እንዲያታነሱ ባራ ያነሳቸው ነው መነሳት ያለባቸው የሱን እድል ለኔ አላህ በሰጠኝ ምን አይነት ታደለ ብላችሁ ልትቀኑባቸው ይገባል እንጂ እነገሬ ወደቁ ረገፉ ብላችሁ እንደ ሙታን እንዳትወስዷቸው ወዳጆችን ይላል በላህያ በእርግጠኝነት ህያው ናቸው እነሱ ያውም ህይወቱ ማለቂያ የሌለው የዘላለም ጽድቅ ውስጥ ገብተዋልና እነሱ ጭራሽን ሙታን ተብለው መጠራት የለባቸውም ይላል ግን የእንግሊዝ እንግዲህ ዛሬ የምናውቀው ነገር ጋር የሚጋጭ ነው አንድ ሰው በጦርነትም ይሞት በመልካም ነገርም ይሁን በመጥፎም ይሁን ህይወቱ ተአካሉ ከተለየ በዲን ከሆነ ሙታን ይባላል በቋንቋ መቸም ይህንን አይደለም የሚከለክለው ግን ሙታን እንደ በተለምዶ አባባልና በተለምዶ ስሜት ሙታን አትበሏቸው የሞተ ሰው ዋጋ የለውም እንደሚባለው ነገር አርጋቸው አትዋቸው ዋጋ ያላቸው እነሱ ናቸው ከዛ መስመር ያልሞተው ነው ዋጋ የሌለው ነው የሚለው አላህ Subhanahu Wa Ta'ala እና አይገባችሁም ማለት እናንተ በሚገባችሁ ህይወቱ ተለለ ያው ሙቷል በሚል እንደማንኛውም አልባሌ ሙታን አርጋችሁ አትውሰዱ ለማለት እንጂ መሞታቸውን ለመካድ አይደለም ታይሞቱም አኑሮ አይቀበሩም ነበር ስለዚህ አላህ Subhanahu Wa Ta'ala ሙተው ያሉ ናቸው ብሎ ክብራቸውን ሲያንጸባርቅ ነው ማለት ነው ገና ለዓላማቸው ያልተንቀሳቀሱና ዋጋ ለመክፈል ያልተዘጋጁ ግን ህያውነታቸው አልተረጋገጠላቸውም ያው እንደ ኑሮ ነው የሚኖሩት ማለት ነው እነዚህ ግን ለሚሞቱለት ዓላማ አውቀው ውድ ህይወታቸውን ለማትገኘው ጀነት የሸጡ ጎበዞች ስለሆኑ እንደ ሙታን ተደርገው መወሰድ የለባቸውም ይላል ስለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሸሃዳዎች በሚወርቁበት ጊዜ አርዋሆቻቸው በቀጥታ ሰባቱን ሰማይ ቀደው ወደ ሰማይ ይወጡና የአርሽ ጥላ መስፈሪያ ቦታ ተዘጋጅቶላቸዋል አሉ እና ጀነት እየገቡ አረንጓዴ የሆኑ ወፎች ይዘጋጁና የወፍ አካላት ማለት ነው አካላቸውን እዚህ መሬት ላይ ተተውት ሄደዋል ወፎች በወር ፍቅር ልዩ የሆኑ ፍጥሮች ደስ የሚሉ ፍጥሮች ይዘጋጁና እነዛ ሮሆች ወፎቹ ውስጥ ይጨምራሉ እነዛ ወፎች ጥለት በለት በየቀኑ ጀነት እየገቡ የጀነት አበባ ነው የሚቀስሙት ይላል ጀነት አበባ ይቀስማሉ ሲጠግቡ ታተል አርሽ ቀናዲል እንደ መስኮት ነገር ተዘጋጅቶላቸዋል መስፈሪያ ትከርግብ ሹብሽባት የምትመስል እዛ መጥተው ይሰፍራሉ እንደገና ደግሞ ሲያስፈልጋቸው ተዛግር ብለው ሂደው ጀነት ገብተው የፈለጉትን አበባና ፍራፍሬ ሲቀስሙ ይውሉና መልሰው ይመጣሉ እስከመቼ እስከቂያማ ቀን ድረስ ቂያማ ቀን ሲደርስ አካላቸው እንደገና ይነሳና መጥተው ወደ አካላቸው ገብተው ተቀለው ወደ ጀነት ይዘው ይሄዳሉ ይላሉ ማለት ነው ይሄ እንግዲህ ትልቅ እድል ነው ማንም ሰው ተመኝቶ የማያገኘው ማለት ነው ከዚህ ተመሬት ተነስቶ ከዚህ ተቆሻሻ ቦታ ሰባቱ ሰባይ አልፎ ፊጅዋሪላ አላህ ጋር ጎረቤት ሆነዋል አርሽ ስር ነው የሚኖሩት ማለት ነው የነሱ አርዋህ የዚህ አይነት ደረጃ ያላቸውን ሰዎች እናንተ እንደ ተራ ውዳቂ ሰው ገሌ ሞተ እኮ ረገፈ እኮ እንዳትሉ ተጠንቀቁ ይላል ማለት ነው ስለዚህ ይልቁንስ ካወቃችሁ የነሱን እድል ለመካፈል መዘጋጀት አለባችሁ እንጂ እነሱን በማንቃሸና በማጥላላት መልክ እንዳትወስዱ ወለነብሉ እነኩም بشيء من الخوف እና እንግዲህ ከተነሳ ለሃይማኖት ምጽዋት መክፈል አስፈላጊ በሚሆንበት ጊዜ ያንን ግዴታ መወጣት የግዴታ ብቻ ሳይሆን ማንኛውም አቅል ያለው ሰው ሁሉ ሊያረገውና ሊጓጓለት የሚገባ መሆኑ ሊታወቅ ይገባል ይላል እና እንግዲህ ለማዘጋጀት ነው ምክንያቱም ሰው ሞት የሚባል ነገር ይፈራል ባያመልጠውም ቀጠሮ ሲደርስ ሲመጣ ማምለጫ የለም ግን የማያመልጡትን ነገር መፍራቱ ምንም ትርጉም የለውም እሷ የምታመልጠው ነገር ቢሆን ኑሮ ታዋንጣለ ግን የማታመልጠውን ነገር ሲመጣ ይመጣል ይምጣ ግን ምን በምን ሁኔታ ልቁም ብለህ ስንቅህን ማዘጋጀት እንጂ ዝም ብለህ መሸበርና መሸማቀቁ የሚያመጣልህ ትርጉም የለም ማለት ነው ወለነብሉወነኩም ቢሸይ ምን الخوف እና ካሁን ጀምራችሁ እንድታውቁት የሚያስፈልገው እናንተን ፍርሃት ነገር ልከን ልንፈትናችሁ እንደምንችል ነው ይላል እና ባይሆን ታቅም በላይ የሆነ ሳይሆን ቢሸይ እናለ ቢቀሊል ምን الخوف እንዳቅማችሁ ትንሽ ትንሽ አልፎ አልፎ የሚያስፈራና የሚያስጨንቅ ነገር እንልክባችሁና በዛ ትፈተናላችሁ ይላል ወልጁዕ እንደገና ራብም ይላክባቸዋል ሰው መጥፎ ቀን ይመጣል ችግር ይበዛል ሚላስ የሚቀመስ ይጠፋል ያነ ደግሞ ሌላው ፈተና ነው ማለት ነው ወነቅፍ ምን الاموال ገንዘቦቻችሁ ደግሞ ይጓደላሉ አንድ ወቅት ጥሩ የደራ ስራ ታገኝና ብዙ ገቢ ታስገባለህ እንደገና በሚቀጥለው ደግሞ ኪሳራ ይመጣና ያሰብስበው የነበረው እንደገና ይንቆታቆታል ይቀነሳል ይሄን ያህል ጨመርኩ ይያልኩ በየወሩ በየአመቱ ስደምር የነበረው እንደገና ባላሰብከው ምክንያት ወይም ባልጠበቀው ሁኔታ ችግር ይፈጠርና ከስራ ትባረርና ወይን ግዲ ከስርና ያችን ቀደም ላይ የሰበሰብካትን የሚያስጨርስ ነገር ይመጣል ማለት ነው ወላ አንፉሲ እንደገና ነፍሶቻችሁንም የሚቀንስ ነገር ይመጣባችኋል ማለት ያው በተሰብ ወዳጅ ዘመድ ይሞትብሃል አዚዝ የሆነ ሁሉ ማለት ነው ያ ሁሉ እንደሚመጣበት ወቅና ራስን አዘጋጅ ወተመራት ፍራፍሬዎችም ደግሞ አትክልቶች አሉ እንደሆነ አትክልቶች በየአመቱ ብዙ ሊያስዝቅባቸው የነበሩት ድርቅ ይሆንና ወይም ደግሞ ተባይ ይመጣና ያ ነገር እንደሌለ ይሆናል ማለት ነው እንግዲህ የተፈጥሮ የሚባለው በተለምዶ አነጋገር የተፈጥሮ ችግሮች ተውሳኮች ሲፈጠሩ በሰዎች ላይ ተጽዕኖ ያደርጋሉ ማለት ነው በዲኑም በኩል ሊመጣባቸው ይችላል እነዚህ ነገሮች ቢሸይ ምን الخوف ማለት ያው ዲናችሁ ለምን እናንተ እስላምን ገዲራው ያደረጋችሁ ብለው ጥላቶቻችሁ ሊዘምቱባችሁና ሊያሸብሯችሁ ይችላሉ ማለትን ይጠቁማል ወልጆዕ ማለት ደግሞ አላህ سبحانه وتعالى የምትበሉት የምትጠጡት ታጣጡ ለኔ ብላችሁ ተራቡ እስቲ ረመዳን ጾሙ ብሎ ሊፈትናችሁ ይችላል ተብሎም ተተርጉሟል ማለት ነው እንደገና ገንዘባችሁን ማጉደል የሚለውም ደግሞ ዘካት አንተ ደግሞ ላብህን አንጠፍጥፈህ የሰበሰብከውን ገንዘብ مؤمن ከሆንክ ይሄን ያህል percent ከፍለህ ለሚስኪኖች ስጥ ብሎ ይፈትናል ማለት ነው እና እነዚህ ሁሉ ፈተናዎች ሲመጡባችሁ የምትሰጡት መልስ ነው ኢማናችሁን የሚፈትነው ይላል ወበሽር ሷቢሪን እነዚህና መሰሎቹ ፈተናዎች በእናንተ ላይ በሚከሰቱና በሚፈራረቁባችሁ ጊዜ ታዳሹ ነው በትዕግስት የተወጡትን ጀግኖች አብስራቸው ታላቅ ወረታ እንዳላቸው ከወዲሁ ነገራቸው ይላል እነዚህ ፈተናዎች ሲደርሱበት ግን የተበሳጨና የተንገጫገጨ ካለ ከፈተና መውደቁን ይወቀው ማለት ነው እና እነዚህ ሷቢሮች አላህ Subhanahu Wa Ta'ala እንግዲህ ፈተናውን ሲልክባቸው በሚገባ ራሳቸውን አረጋግተው ግዴታቸውን ተወጥተው በአግባቡ ጀላ ያለፉ ከሆነ እነሱ አላህ Subhanahu Wa Ta'ala የመረጣቸውና የመረቃቸው እድለኞች ናቸው ማለት ነው الذين اذا اصابتهم مصيبه እነዚህ ብስራት ሊቀበሉ የሚገባቸው እነዚህ ናቸው ይላል አሁን ከተጠቀሱትም ሆነ ከሌሎች ፈተናዎች አንድ ፈተና በሚያጋጥማቸው ጊዜ ቃሉ ራሳቸውን በራሳቸው ለማጽናናት የሚሉ ናቸው ኢና ሊላህ እኛ ራሳችን የአላህ ነን ወኢና ኢለይሂ ራጂዑን እኛም ወደ እርሱ ተመላሾች ነን የሚሉ ጎበዞች ናቸው ፈተናውን የመወጣት እድል ያላቸው ይላል እንግዲህ ሙሲባ ሲደርስ አንተ ሸይጣን በዛች አጋጣሚ እንዳያሳስተ ጠንቀቅ ማለት አለብህ ማለት ነው ልክ እንዲህ ልጅ እንዲሆነ የሚል መርዶ ሲመጣ ድንገት መኪና ተገለበጠ የሚል ነገር ይመጣል ማለት ነው ያቺ ጊዜ በዛች ሰኮንድ በጣም ጥንቃቄ ያስፈልጋል ማለት ነው ወዲያው እየየው ማለት መበሳጨት ከሆነ ኪሳራ double ይሆናል ማለት ነው ያሄደውም ነገር ሄዷል እንደገና ኢማንህን ትከስራለህ አንድ ነገር በሚመጣልህ ጊዜ እነመሰውሩ እንደ ሰልመት ኡላ እንዳሉት መጀመሪያ መርዶው ሲነግርህና መከራው ሲገጭህ በዛችው ቅጽበት ወዲያውኑ إنا لله وإنا إليه راجعون የሚል ምላሽ መስጠት አለበት እኛ ራሳችን ያ እኛ ወደሱ ተመላሽ ነን ምን አለ ወማቢኩም ምን ኒዕመትን ፈሚን አላህ በእጃችሁ ያለው ነገር ሁሉ ንብረቱ ሁሉ የኔ ነው እናንተም ራሳችሁ የኔ ናችሁ ብሏል አይደለም እንዴ ታዲያ እንኳን ከተፈጠርኩ በኋላ ውሎ አድሮ ቆይቶ የመጣውና ያፈራሁት ይቅርና እኔ ራሴ ሲስት አይደለሁም እንደ ሽመፍቴናት ማለት እኔ ራሴ ባልመጣ ኑሮ ልጅ አይኖረኝ አይኖረኝ። ቤተሰብ አይኖረኝ ንብረት አይኖረኝ ግን ራሴ ተመጣው በኋላ ነው ሌላው ነገር ሁሉ የሚመጣው አይደል እኔን ራሴን እንዲወስደኝ እኔን ራሴ የሱ ነኝና እንደገና ደግሞ ነገም መልሼ እሱ ፊት ቀርባለሁና ለሂሳብ እሱ የሰጠኝን ጸጋ ከወሰደ ባለቤት ወሰደው ምን ችግር አለ እነ ሊላሂ ወለሁ ማ አዕጣ እንዳሉት ረሱል አለይሂ ሰላቱ ወሰለም የወሰደውም የራሱ ነው ያሰረፈልኝ የራሱ ነው ለሰስ ልጆች ካሉ አንዱን ቢወስደው ከሰጠ ጸጋ የተወሰነውን ቀነሰ ማለት ነው ምንም ያበሳጭ ነገር የለም ሁሉንም መውሰድ ይችላል ከፈለገ ስለዚህ ከዛም አልፎ ራሴ ሊወስደኝ ይችላል ተራስ በላይ ሰማይ አይደለም የሚባለው ራሴን እንደ ሊወስደኝ ይችል ነበር የሚለው ትዝ ካለ ሁሉ ነገር ተረሳለ ወዳውኑ ማለት ነው ስለዚህ ኢና ሊላህ እኛ የአላህ ነን የሱ ንብረት ነን ስለፈለገ ይፈቅረናል ያኖረናል ይፈልግ ይገለናል ይፈልግ ያስነሳናል ምን ችግር አለ በገዛ ንብረቱ የፈለገውን ቢያደርግ መብቱ ነው ይሄን ደግሞ የማቀው የምጠብቀው ነገር ነው ብለቀለላ ቀለል አድርገህ ማየትና በጸጋ መቀበል የአላህን ውሳኔ ማለት ነው ይህንን የሚያደርጉ የሆኑ የሆኑት ናቸው የኔ ወዳጆች አላህ Subhanahu Wa Ta'ala قالوا ኢና لله እኛ ራሳችን ያላንን እንኳን ንብረታችን ቤተሰባችን ወዳጅ ዘመዳችን ይቀርና እንደምራሴ እሱ ነኝ እኔንም ነገር ይወስደኛል ካል ይቀላል ያይመጣው ነገር ማለት ነው ይህንን ካደረገ ውጤቱ ምን ይሆናል ኡላኢከ አለይሂም ሰለዋቱ ምን ረቢሂም እንዲህ አይነቶቹ ታጋሾችና ራሳቸውን አጽናኝ የሆኑ ጎበዞች ከጌታቸው ዘንዳ የሆነ ውዳሴ ይገባቸዋል ይላል ሰለዋት ማለት ተናኡ ምን አላህ በአላህ ደረጃ እገሌ ባሪያዬ እንዲህ አይነት ከባድ ፈተና ጥሌበት ጥንጭ ሳይል ወዳውኑ ለጌታው ምስጋና አቀረበ እና እሱ በጣም ጎበዝ ሰው ነው የሚል ውዳሴ ከጌታ ዘንድ ይዘገብልሃል ማለት ነው እንግዲህ የሚያል ማዕረግ ያስመልጣል ሶብርካጣ እና ሶለዋት ማለት ተናኡ من አላህ Subhanahu Wa Ta'ala ከአላህ የሆነ ውዳሴ ታገኛለህ አንተ ለዚህ ባስተማው ማለት ነው ወራህመቱን እንደገና ደግሞ ከጌታ የሆነ ምህረት ማለት ነው ይህንን ሶብር በማድረግ ወንጀል ሁሉ ይረግፍልሃል የጌታን ምህረት ትጎናጸፋለህ ማለት ነው ወይም ደግሞ ያንን የሚያስለ የሚያስረሳ ጸጋ ይሰጣል መካሻ ማለት ነው ወላይከ ሁሙል ሙህተዱን አይነቶቹ አቋም ያላቸው ሰዎች ደግሞ ትክክለኛውን የአላህን ፍቃድ የተመሩ እነሱ ናቸው አላህ እንዲሆኑ የሚፈልገውን ባህሪ ተላብሰው የተገኙ እድለኞች ናቸው በማለት ያወድሳቸዋል እና ኒዕመል ጀንባ ወኒዕመቱል አላዋ አሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ አርዳ እና በዚህ ሶብር በምትባል ነገር የሚገኙት ነገሮች ምን ያማሩ ሽልማቶች ናቸው አሉ ሁለት ቅርቃቦችና ተላይ ልጣፉ እና ሶስት ነገሮች የተነገሩ ሶብር ላደረገ ሰው ማለት ነው ሶብር ያደረገ ሰው ሶስት ሽልማት እንደሚሰጠው አንደኛ ሶላዋቱ ምረቢህም ከጌታ የሆነ ውዳሴ ሁለተኛ ምህረት ወይም ጸጋ ሶስተኛ ደግሞ ላይ ተውሙን ወሰዱን ትክክለኛ የነጃትን መንገድ የተመሩ እነዚህ ብቻ ናቸው ይላል ማለት ነው ስለዚህ አንድ ፈረስ በምትጭን ጊዜ በአንድ በኩል 50 ኪሎ በሌላ 50 ኪሎ ትክልና ተላይ ደግሞ ልጣፍ ታረግበታለህ የዛ አይነት እንግዲህ ሀዲያ የተላከለት እንደው አንድ ሰው ምን ያህል ነው ደስ የሚለው ከወዳጅ ዘመድ እና ጌታ ሶብር የሚያደርጉትን ሰዎች ሶስት ሽልማት እንደሚሰጣቸው አረጋገጠላቸው ሶብር ካላደረጉ ግን ሶስቱን ሽልማት ከስረው ያንንም ያጡትን ነገር ሳያገኙ እንደገና ከአላህ ጋር ይጣላሉ ማለት ነው ስለዚህ ሶብር በጣም በእስላም ወሳኝነት አለው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ላ ኢማነ ላ ሶብረ ለሁ ሶብር የሌለው ሰው ኢማኑ ራሱ አስተማማኝ አይደለም እስከማለት የሄዱት ማለት ነው ዘላይ ታዲያ ሶብር ሲባል ሶስት ዘርፍ እንዳለ መረሳት የለበትም ብዙዎቻችን ሶብርን የምናውቀው ፈተና ላይ ብቻ ነው አንድ ፈተና ፈታኝ ነገር ሲያጋጥም ሶብር አደረገ አላደረገ እንላለን ሌሎች ሁለት የተረሱ ዋና የሶብር መስኮች አሉ እነዛ መታወስ አለባቸው አንደኛ ሶብር ፊጣአቲላ ነው አላህ سبحانه وتعالى መገዛት ካለብን ወአቡድ ረበከ hatta yatiyakal እንዳለው እድሚያችንን ሙሉ እስከ ሞት ስልጣኔ ድረስ ነው መገዛት ያለብን ስለዚህ ጌታ ያዘዘን ሶላት ዘካት ሐጅ ጾም አምረ ቢማሩፍ ነያኔ ሙንከር ቢረል ዋልደይን ሁቁቀል ጃር የመሳሰሉት ሁሉ ግዴታዎች በእድሜያችን ሙሉ ጊዜ ልናከናውናቸው የሚገቡ የአላህ አደራ ናቸው የፈተና ለመለኪያ ናቸው ማለት ነው እነዚህን ዋጅባቶች ሁልጊዜ ቀጥ አድርጎ የሚወጣ ሶብር ያለው ሰው ነው ማለት ነው ሶብር የሌለው ሰው ግን እነዚህን ነገሮች ሊወጣቸው አልቻለም ታቋረጠ እንደ ረመዳን ሰጋጅ አንድ ወር ግርግር ብሎ መስጂዱን አጣቦ በኢዱ ጊዜ ዘው ዝር ብሎ የሚሄድ ከሆነ ሶብር የለውም ማለት ነው ሶብር ስለሌለ ወድቋል ያ ረመዳን የሰገደው አይጠቅመው ምክንያቱም ረመዳን ሲያበቃ እኔም አብሬ ሄዳለሁ የሚል እቅድ ይዞ ነው የመጣው ተውባ እንኳን አይሆንለትም ተውባ ማለት አላ አልዓዝም አላ አላ يعود ወደ ጥፋቱ ደግሞ ላይ መለስ ቆርጦ ሲመጣ ነው ተውባ የሚሆነው ወይ ረመዳን ሳይበቃ አብር ያበቃለሁ አንዳንዶች እንደውም ቀድሞ የሚያበቁ አሉ አይደለም እንዴ መጨረሻ አካባቢ ሶፍ እየቀነሰ ይመጣል ስለዚህ አይነት ሶብር የሌላቸው እንግዲህ አቢዶች ናቸው ማለት ነው ግዚያው አቢዶች ወይም ረመዳን ደንበኞች ናቸው ወዛ አይነቱ ዋጋ የለውም አንዳንዱ ደግሞ ጁማአ ብቻ የሚሰግድ አለ ጁማአ ብቻ ዝግ ስለሆነ ያው ስራ ቦታ ቢሄድም ደንበኞች ስለማይመጡለት መቆዘም ያደርጋል ማለት ነው እና በጁማዓ ብቻ የሚሰግደው ሳምንቱ ሙሉ ሶብር አጥቷል ማለት ነው ሳምንቱ ሙሉ መስገድ ነበረበት ሶብሩን ስለጣ ሳምንት ሙሉ አልሰገደም አሁን ጁማዓ ብቻ ሰገደ ብቻ አስተሳሰብ እንግዲህ በትርፍ ጊዜ ክርስቲያኖቹ ቤተክርስቲያን ሁድ እንደሚሄዱት እኔም አርብ ከሄድኩኝ ችግር የለም ብሎ ለራሱ ፈትዋ የሰጠ ነው ማለት ነው ይህም ሌላው ሶብረቢስ ነው በጾምም በኩል እንደዛው ነው ሙስሊምን እያሉ በተለያየ ምክንያት በቂ ባልሆነ ምክንያት ረመዳን የሚበሉ ሰው ታገኛለህ ይህም ሶብር የላቸውም ማለት ነው ዘካቱማ የባሰው ነው ያው ስንቶቹ ናቸው አወጡ እንኳን የሚባሉት የሚወጅባቸውን በሙሉ አያወጡትም ከተወሰነ ሳንቲም ረጨት አደረጉ በቃ ከዛ በኋላ አላህ አለም እና የሁሉ እንግዲህ ሶብር ማጣት ነው ያላህን ግዴታ የሚያጓድሰው ሁሉ ሶብሩ የጎደለ ነው ማለት ነው እንደገና ሁለተኛው ዘርፍ ምንድነው መሐረማትን መከልከል ሶብር ይጠይቃል አላህ የከለከለና የጠላውን ነገር መከልከል አለበት ሙእሚን የሆነ ሰው ለመከልከል የሚችለው ማን ነው ሶብር ትግስት የተላበሰ ሰው ብቻ ነው ራሱን ያቸነፈ ሰው ማለት ነው ዝና የሚያረገው ሰው ዝና የሚያረገው ራሱ ስለማያቸነፍ ነው በስሜቱ ስለሚቸነፍ ማለት ነው ሪባ የሚዘለቀቀው ሰው የገንዘብ ጉጉት ስላቅነዘነዘው ነው የገንዘብ አምጥቼ ነገ جہنم ነው የምገባው ማለትን ቢያውቅና ኢማኑ ቢጠነክር ኑሮ ሊያደርገው አይችል ነበር ሰው የሚያጨረብረው የሚዘርፈው የሚሰርቀው የሚዋሸው የሁሉ ሰብር ስላጣ ነው ይሄን ካላደረኩኝ ገንዘብ አላገኝም አልጠቀምም ስላለ ነው ማለት ነው ስለዚህ حرام የሚሰራ ሰው ሁሉ በሙሉ ሰብር የሌለው ሰው ነው ራሱን ማጨነፍ ያቃተው ሰይጣንን መቋቋም ያዳገተው ነው ይሄን መሐረማትን ሊሰራ የሚችለው ስለዚህ እንግዲህ መሐረማትን ነገሮች ሁሉ በሙሉ ለመከልከል ሶብር ባደገና በዳበረ ቁጥር ለዛ ነገር በቀላሉ ትወጣዋለ ማለት ነው ለምን ቢለፊት የሚታየው ያን መሐረማት ከሰራው جهنم ነው እጣው እንደማለ ነገር ከሰራ ጀነት ነው ፊለፊት ፊልሙ የሚታይ ያ ከሆን ቀጥ ብለህ ትሄዳለህ ከማው ምርተ በሚለው የመስመር ላይ ነው ማለት ነው ከዛ የሚያጋድልና የሚያሸነድብ ካለ ግን ሶብረ ቢስ ነው ማለት ነው ሶብር ከሌለው ደግሞ ፈተና ወደቀ ወለነብሉ ወንደኩም የነክተብረነኩም ፈተናን እንሰጣችኋለን ከፈተናው ከወደቃችሁ ፈተና የወደቀ ሰው ለምን ነው እንዳለፉት እኔ ወረታ ያልተሰጠኝ ብሎ መከራከር ይችላል አሁን ወድቀሃል ይልሃል ማለት ነው ተወደክም ምን ላድርግ ለምን አላለፍክም ነው የሚለው ስለዚህ እነዚህን ፈተናዎች ለመወጣት ራሳችሁን ማዘጋጀት አለባችሁ ይላል እና ሙሚን ደግሞ ትልቁ የፈተናው ይሄ ነው በእውነቱ ሙሚን ላይ ድሮ በስም ብቻ ማለት ቢኖር ኑሮ ምን ችግር አልነበረም የስም ደሃ የለም ወለይሰ ቢአማኒይኩም ወላ አማኒ አህሊ ኪታብ ማን ያመሱ አዚዘ እኔ የማህመድ ተከታይ ነኝ እኔ እንደዚህ ነኝ አህመድ ነኝ ማህመድ ነኝ ማለት የትም አያደርስህም ፈተና መወጣት ይጠበቅብሃል እያለ ነው አላህ Subhanahu Wa Ta'ala እና ወላይከ ሁሙል እና ትክክለኛውን የአላህን መስመር የተመሩት እድለኞችና ጤናማ ጉዘኞች እነዚህ ብቻ ናቸው ሲል ቀስር አደረገው ከዚህ ውጭ ያለው ሙህተድ አይደለም እያለ ነው ወላይከ ሁሙል ሙህተዱን አዳተል ቀስር ይባላል ይሄ በበላ እንትን ሁሙል ሙህተዱን ሲላ ገይሩሁም ማለት ነው ሂዳያ የተሰጡ ሰዎች ማለት እነዚህን ፈተናዎች በየደረጃው የተወጡ ብቃት ያሳዩ ሰዎች ናቸው ከዚህ እየየንጠባጠቡ በየመንገዱ የወደቁት ግን ወድቀዋል መሄድ አይደለም እያለ ነው አላህ Subhanahu Wa Ta'ala ስለዚህ ራሳችንን መጠየቅ ይጠበቅብናል ፈተናው ምን ያህል ነው እያለፍን ያለ ነው ከዛሬ ባሳለፈው እድሜያችን በሁሉም መስኮች በመሳይብ ጊዜ እንዴት ነው እኔ ትግስት አድርጋለሁኝ ወይ መሐረማትን ምን ያህል ርቄያለሁ ተጠንቅቄያለሁኝ ዋጅባትን ምን ያህል በርሰንት ተወጥቻለሁ ብለን ራሳችንን ብንገመግም እያንዳንዳችን ስንት በርሰንት እንደሄድን ማወቅ እንችላለን ማለት ነው ያለፈው አለፈ አሁንም እድሉ አለ እስከዛሬ ባለማወቄ ወይም በደካማነቴ ብዙ ጉድለት አለኝ ለካ ከዛሬ ጀምሮ ግን ፈተና ለማለፍ ራሴን ማዘጋጀትና ትጥቅን ማጥበቅ አለብኝ ብለን ተተንቀሳቀስ አሁንም እድሉ ይኖራል ማለት ነው በዙ ባለንበት ዝም ብለን እንቀጥላለን ካልን ያው ዝም ብሎ እየተልፈሰፈሱ በስም ብቻ ተመጓዝ አልፎ ሌላ የሚሰጠው ትርጉም አይኖርም ማለት ነው እና አላህ Subhanahu Wa Ta'ala እንግዲህ ማድረግ ያለብንን ነገር በግልጽ እየነገረን ነው ያንን እኛ ማድረግ ያለብን ነገር ባደረግን ቁጥር ደግሞ ወበሽር እያለ ነው አብስር በእኔ በኩል አይጎልም አንተ ብቻ የሚፈልግብህን አሟላ እኔ ደግሞ ወረታው ወደህ እስከምትጠላ እሰጣለሁ ግን ግዴታን ካልተወጣ ራስን በራስህ ጎዳህ ማለት ኃላፊነትን እየሰጠ ነው ማለት ነው هذا وصلى الله وسلم على النبي وإلى اللقاء سنان يقول الله سبحانه وتعالى إن الصفا والمروة من شعائر الله ሶፋና መርዋ የሚባሉ ሁለት ኮረብታዎች በመካ ሀገር የሚገኙት የአላህ ዲን ከሚንጸባረቅባቸው ምልክቶች የሚቆጠሩ ናቸው ይላል ሶፋና መርዋ ማለት ያው በሐረመል መኪ በካባ ጎን የሚገኙ ሁለት ኮረብታዎች ነበሩ አሁን ኮረብታዎቹ እየጠፉ ነው በዘመናዊ ህንጻ እየተዋጡ እየተቆረቆሙም ያው ጸጥ ያለ ሜዳ እየሆነ ነው ወትሮ ግን ከካባው ቁመው ስታያቸው ወደ ቁመው የሚታዩ ጎራዎች ነበሩ ሁለቱ ማለት ነው ተቦርቡረው ዛሬ ተስተካክለዋል እና እነዛ ሁለት ኮረብታ ቦታዎች ሶፋ ያው ሳይ የምንጀምርበት ዛሬም ነው ኮረብታነቱን ያሳያል በመጠኑም ቢሆን መርዋ ደግሞ በጣም ደከም ብላለች በዛ ጊዜ ግን ቆብ ብሎ በጣም ከፍ ብሎ የሚታዩ መለስተኛ ኮረብታዎች ነበሩ እነዚህ ሁለት ኮረብታዎች አላህ Subhanahu Wa Ta'ala በእነሱ መካከል አንድ ያዘዘው ትልቅ ቁም ነገር የሚከናወንባቸው ምልክቶች ወይም መድረኮች ናቸው በማለት አሳወቀ ማለት ነው በመሆኑም ፈመን ሐጀል በይተ በይቱላህን ለመጎብኘት አስቦ ወደዛ የተጓዘ ሰው አው የተመረ ወይም ደግሞ ልዩ ዚያራ ሊያደርግ የፈለገ ሰው እና ሄዶ ጠዋፍ ያደረገ ማለት ነው ፈላጁና አለይ በዛ አይነቱ ጉዘኛ ወንጀል አይኖርበትም አየተወፈ ቢሂማ በሶፋና በመርዋ መካከል ቢመላለስ ወመን ተጠዋ ኸይረን እንዳውም መልካምን ነገር ከተፈለገበትም ጨምሮ አትርፎ የሰራ ሰው فإن الله شاكر عليم አላህ ይሄ አይነቱን በጎ አድራጊ ሰው አመስጋኝና ተገቢ ወረታውን የሚሰጥ አዋቂ ጌታ ነው ይላል ማለት ነው እና ይሄ የመጣበት ምክንያት አለው ሶፋና መርዋ በመሰረቱ ያው ሳይ የሚደረግባቸው ቦታዎች ናቸው የሳዩ መነሻና መድረሻ ናቸው ማለት ነው እና በመሰረቱ አላህ በእነሱ መካከል መመላለስን የአዘዘና የፈቀደ መሆኑን ያመለክታል ወደ ኋላ ታሪኩን ስንመለከት ደግሞ ይህ ነገር የመጣበት በሀጀሩ ጊዜ ነው ነብዩላህ ኢብራሂም ያው ልጃቸው የልጅናታቸውን ሀጀሩን አምጥተው እዛ አካባቢ በሚያስቀምጧት ጊዜ ባጋጠማት ችግር ለችግሯ መፍትሄ ስትፈልግ በመራወጥ ላይ ያለች ያደረጋቸው ምልልሶች ነው አላህ በኢባዳ መልክ ቀርጾ በታሪክ እንዳይረሱ ያደረገው ማለት ነው እና ያው እንደሚታወቀው ነብዩላህ ኢብራሂም መጀመሪያ ኢራቅ ነበሩ ወደ ፍልስጤም ሂጅራ አደረጉ ወይ የፍልስጤም ሂጅራ ካደረጉ በኋላ አንጋፋ ባለቤታቸው ሳራ የነ ሳቅናት መካን ነበረች አትወልድም ነበር ይቺ እስማኤል እናት ደግሞ አገልጋይ ናት የግብጽ ንጉስ ነው የሰጣቸው እሷ ወጣት ልጅ ነበረችና የነ እድሜ እየገፋ ሲሄድ ልጅ ተዛሬ ተነገ ይወለድልኛል እያሉ በጉት ሊጠብቁ አልተሳካም ልዩ ወዳጁ እየተባሉ ያላህ ፈተና የሚመጣበት አይታወቅም ለማንኛውም ጎዳና ተዳዳሪ ስንቱን የሚያሸክመው ለከሊሉ ልጅ አልሰጥም ብሎ ዘመናት ከመቶ አመት በላይ ሱብሃንአላህ እና በዛ ሁኔታ ላይ ያሉ ታራ በጣም ተጨነቁ ኢብራሂምን የሚያል ታላቅ ሰው ዘር አልባ እንዴት ሆኖ ይቀራል እና እኔ እንግዲህ ለወልድልህ አልችልም እስከዛሬ ጠብቄያለሁ አሁን እርጅናውም እየተጫጫነኝ ስለሆነ እንግዲህ በገንባሪ በቅሎ ካጅል ተጨምሮ እንደሚባለው ወትሮም ድርቅ ያልኩ አሁን ደግሞ እርጅና ተጨመረ አለ የሚባለው ነገር አለቀ ካሁን በኋላ ግን አንተ ደግሞ እድል ማጣት የለብም እንደ ወንድ ሌላ ሴት ሞክር አለቻቸው ማለት ነው ታቸው ደግሞ ስለሚወዱ ባለቤታቸውን እሷን ቅር ለማሰኘት ይቅርብ ብለው ነው ተከባበሩ እሷ ደግሞ የለም ወለድ አለብህ ያንተ ልጅ የኔ ልጅ ነው ግደለም ከየትም ወለድ አለቻቸው አረ ልብበይ ቢሏቸው እርግጠኛ ነኝ ግደለህም አግባ ለዛ ጊዜ አረ እንደው እኔ ከብደኛል እባክሽ እያሉ ማደናቆር ጀመሩ ያነ ውጭ ሄደ ለማምጣት ካልፈለክ ቤታችንም እኮ ቆንጆ ልጅ አለች አለ ሴቶች ሲቀኑ መቼም ያመቻቹታል ሁሉን ነገር አይደል እሺ ተሳቸው ትዝ አላለቻቸውም ይቻ ገልጋይቱ ሴት መሆኗም ትዝ ያንታ ወን ቆንጆ ልጅ ናት እንዳለችው ማለት ነው እና እሷ የራሷ እንግዲህ አገልጋይ ንጉሱ የሰጣት ለሷ ነው አገልግል ታገልግልሽ ብሎ ሰጥቻለሁ ይድረን ብላ እንደናት ሆና ዳረቻቸው አገልጋዋን ማለት ነው ከዛ ያው ታገባት በኋላ ግን ፍቅር ወደታች እንደሚባለው ይችን ወጣት ሲያገኙ እሳቸው ወደ እሷ ዘንበል ማለት ጀመሩ ማለት ነው ይጫወታሉ ይሳሳቃሉ እሷ ጆሮ እያጮለቀ ተሰማለች ዛለም ነው ትጨት ዝምላችሁ አትጠዩ ማለት ጀመረች እንደ ራስሽ እኮ ነው ዳር ታዲያ ነው ተጫወቱ አሁን እንደ ኋላ ልጁ ተረገዘ እንደተባለው እስማኤል ተወለደ እስማኤል ሲወለድላቸው ደግሞ የብርቅ ልጅ ሲወለድ ምን ያህል ሰው እንደሚያፈቅርና እንደሚደሰት ታውቃላችሁ በጣም ፍቅሩ ከፍ አለ ማለት ነው ያነ አሮጊቷ ጥናታቸው እየጨመረ መጣ ማለት ነው ጧትም ማታም በቃ እስማኤልና ስጋ እና ይሄ ነገር እያለች በሆነ ባልሆነ ምክንያት ያችን ገረድ እያሳደደ መደብደብ ጀመረ ይጥራሹን ማለት ነው ወይ ጊዜ ችግር ተፈጠረ ወጥሮም የፈራሁት ይሄ ነው አላልኩሽም ቢሉ አንተ ነህ እንጂ እኔ አግባልኩ እንጂ ውደዳልኩ እጫወታልኩ <laughs> እያ አሃ እንግዲህ ሳራ የክፉ ቀን ሰው ስንት መከራ ፍዳ አይተው ስንት መከራ ስደት አብራ ኢራቅ ተንከልከላ በሚስር ላይ አልፋ ፍልስጤም ስንት ችግር ዘመድ ወዳጆቿን ተታረሱም ብላ ነው እንትን ያለችው አላህ Subhanahu Wa Ta'ala ወዷታል ስለዚህ እችን ወዳጀን አታስቀይም አንተ ሰውዬ ተጠንቀቃላቸው አላህ ከሳራ ጋር ወገነ እና ምን ላይ ድርጋሉ ወዳም ተስደበት ይጣል ሰው ማታይበት ቦታ አላችሁ አላህ ግን ለህክማው ነው እኛዋን ለመበደል ሳይሆን እሷ ደግሞ የራሷን ታሪክ እንድትሰራ ፈልጎ ማለት ነው ወደ እግሩ ፈርስ ስንቃዘጋጅና ግመለ ላይ ያውጣና ይዛሃትም ብለ ተሄድ መንገዱ ወደ መራ የሚፈልግበት ቦታ ሲደርስ ነግራለሁ እዛ ታስቀምጣለህ አላቸው ለም ብለው ግመል ላይ ተቀምጠው እየተጓዙ ዛሬ ሲጓዙ ይውላሉ መሸበት ያድራሉ ነገም ይጓዛሉ የት እንደሚሄዱ አያውቁም ይሄ ኸሊሉላህ ስለሆነ ሁሉ ለላላ ፍቃድ ነው አስለም ቃል አስለምቱ ለረብል ዓለሚን ከዛ ተጉዘው ተጉዘው መካ ደረሱ ማለት ነው መካ እንግዲህ በዛ ጊዜ ጣሾ ነው በረሃ ነው መንገድ የለም ራሱ መካ አካባቢም ሰው የለም ምድር በዳ ነው ዝም ብለው መጥተው መነፍ እዛ ትልቅ ዋርካ ነበረ ሶፋ ላይ ዋርካው ስር አረፉ ሲደክማቸው ማለት ነው ያኔ እዚህ ቦታ ነው እና ተዋት የፈለኩትና አንተ እንግዲህ ወደ ሀገር መመለስ ይችላል አላቸው አራት ልጅ ይዛ ሴቷን ምንም ወብዝር የማይልበት በረሃ ውስጥ ጥታት ሂዳለ ፈተና ማለት ነው ትልቁን ወዳጁን ደግሞ በትልቁ ነው የሚፈትነው እኛ ትንሽ ስለሆን ትንሽ ተከስተን ፈተና ነው የሚሰጠን ማለት ነው የብርክ ልጅ ልካቸው ሲመኙት የነበረ አራስ ልጅ አሸክመው ይችን ሴትዮ ሰው ለለባት እንግዲህ የአውሬ አራት ሆነች ማለት ነው በሰው ስሌት የመኖር እድል የላትም እዛ ተታጅ ዳላቸው ምን ያደርጋሉ እሺ የጌታ ትእዛዝ ነው ብለው እዛ እየከበዳቸው ወደ ሽንት የሚሄዱ መስለው ዝም ብለው ሳይናገሩ ተነስተው መሄድ ጀመሩ ሰፊው አግራ ገባ ወደ ተሰር ነው ብራይ ስላለ አይ ይላል ዝም ብለው ትቻቸው ለር ነው ብሎ መርዶ መንገር አይቻለም እና ሄደ ተከትላቸው ትሄዳለ እንደምን ማረገ ነው ወደ ይርክ ነው ስላቸዋለ በመጨረሻ ስጋቷ እያየለ መጣና አብሃዳ አመረ ተረቡ ካለች እና ጌታ እዛ ወስደ ጣላት ብሎ አዞ ከሆነ ቁርጡን ንገረኝ ጌታ እንደዛ አዞ ነው እንዴ አለች ያለ ጌታ አዛዝ እንደማይንቀሳቀስ ታቃለችና ማለት ነው አወላይ ከውዴ ነው እንጂ ነገሩ እንደዛ ነው አሉ ኢድሃብ ኢዘላ ይጠይዑን አለቻው ጎበዝ ጎበዝ ተማሪና እና ጌታ ይሄን ተፈረደ የጌታ ፍርድ የሚበጅ ነው እኛንም አይጥለንም መሄድ አለብህ እንግዲህ አውስ ጌታ ትዛዝ ከሆነ ብላ አስተናበተቻቸው ሶብር ማለት ይሄ ነው እንግዲህ በህይወቷ ላይ በልጇ ላይ የመጣው ነገር እንዴት ብሎ አየየው አላለችም ማለት ነው ከዛ እሳቸው ሄዱ እሷ እዚህ እንግዲህ አንድ አፍታ ትንሽ በቀረጭት የተቀመጠችላት ተምር ነበረች እሷን እያንቀራጨች ውሃ በኮዳ ነበረች ኩዳዋ ማለቀ የመካን በረሃ ሙቀት ታጣላችሁ ወደ አለቀች ያለችው ነገር ሁሉ ምትላስ መቀመጥ ያውም መጫቷ ጣውጥቷ አደረቀ ምን ይሆን ይሄ ልጅ ማልቀስ መፈራገጥ መወራጨት ያዘ ማለት ነው ምን ይብቃኝ ይያለ በደመነብ ተሶፋ እንግዲህ ተዛ ተዛፉ ዝር ከንደርድራ ተወርድና ተሻግራ መርዋ ትሄዳለች ለምን በመካከል ምናልባት ሰውም ከተገኘ ይጨነቀው ሰው መጥፎ ነው ወይም ደግሞ እዛ ማዶ ጋራ ላይ ሂጄ በዛ አካባቢ ሳይ ውሃ ምናምን ያለበት ቦታ አይ ይሆናል ብላ እዛ ማዶ ተንደርድራ ትሻገራለች ስታይ ምንም የለም አሁንም እንደገና በደመነዝ ተመልሳ እዚህ ሶፋ ትመጣለች አሁንም ምንም የለም ተማከል ደሞ ልጁ ሙቶ ይሆን ይኖር ይሆን ይያለይ ታስታቀልክ እየተፈራገጠ ታየዋለች እንዶ ይያለይ ታጣውቀው ሰባት ዙር ተመላለሰች ማለት ነው በመጨረሻ ልጇ አጠገብ አሞራ ቁጭ ብሎ ታያለ እንደ ቁራ የሆነ አሞራ ማን ነው እና በቃ ልጄን አሞራ በላው ብላ እየከነፈች ስትመጣ አሞራው በግሩ አሸዋውን ጫር ጫር አድርጎ እሷ ስትመጣበት በር ብሎ ሄደ ስትመጣ ውሃ ልክ ቱቦ እንደተሰበረበት ውሃ ፈንድቶ ወደ ላይ ይንደለደላል ውሃው ማለት ነው ሱብሃንአላህ ያን ጊዜ ያቺ ኮዳ ባዶ ኮዳዋን አነሳችና ተናሽዋው በደመነስ ቶሎ እንዳደርቅባት እያፈሰች ይዛ ሞላች ጠጣች ከዛ በኋላ እየቆየች ስትሄድ ውሃይቱ የምትሞት የምትጠፋ አይደለችም ቀጠለች ኋላ እየተረጋጋ ሲመጣ ጠለለች ውሃ ማለት ነው እንደገና ከናሽዋ ወዛቀችው ደፋችና ሲደላት አዲስ ውሃ መቀየር ጀመረች ማለት ነው ከዛ ያችን ውሃ ስትጠጣ የነበረው ራብ ጠፋ ጥሙም ጠፋ እና ማው ዘምዘመ ሊማሹሪ በለው እና ጧሙን ጣአሚን ወሸራቡን ሊዘማአን እና ሁሉንም ነገር አላህ Subhanahu Wa Ta'ala በህክማው ያፈለቃት ስለሆነች ራቡንም ጥማቱንም ተፈውስላት ገባ ማለት ነው በዛ መሐከል ለጅርሁሞች የሚባሉ የየመን ነጋዴዎች በዛ ሲያልፉ እዛ ያገኙታል ውሃዋ እዛ ፈልቃ ያቺ ቦታ ስትራቴጂክ ቦታ ናት እቺ ቦታ ውሃ እኮ እኛ እዚህ ከተማ እንከትም ነበር እያሉ ይመኙት ነበር አሁን ያን ነገር ሲያገኙ ግን ወዳውኑ ከተማ እሷን አስፈቀዱና እባክሽ ፍቃድሽ ከሆነ ዝጎረቤት ጎረቤት እንሆን አሉ እሷም ሰውን አጣጥ ነበርና በደስታ ተቀበለቻቸው ቤት ሰሩ ለሷም ጎጆ ሰሩላት ያአላህ Subhanahu Wa Ta'ala ያላሰበችው ያላወቀችው ሰው መጥቶ እንደገና ቤት እንዲሰራላት አደረገ ማለት ነው ፈተናውን አልፋለችና ከዛ ልጅዋን ያው ማሳደግ ጀመረች እብራሂም አልፎ አልፎ እንግዲህ በአመት ይሁን በሁለት አመት አልፎ አልፎ የመጡ ያጇት ይሄዳሉ ማለት ነው መኖራን ያረጋገጡ ከትንሽ ቆይታ በኋላ ያው ካባን እንዲሰሩ ታዘዙ ካባ ልጁን ጎርምሷል ከዛ በፊት ልጁን ያንዴ ሊያውት እንደመጡ ፈለማ በለወስ የማውሳየ ያለውን አያት እንደሚጠቅሰው የባሰው ከባዱ ፈተና ሊመጣ ነው ልጁን እንግዲህ አላሳደጉትም በረሃ ወስደው የጣሉትን ልጅ በዚያራ መጥተው እያሉ አባት አገኘ ሆይ ብሎ አባቴ ይሁን ለመጥቷል ምናምን ስትለው በደስታ እንኩል እንኩል እያላጓጉል እንግዲህ የአምስት አመት ልጅ ሊሆን ይችላል የአራት አመት ከአባቱን ተከትሎ እንደ ሲሯሯጥ ምን አባዩ ማለት እና ትልቁ ፈተና መጣባቸው እብራሂም የምትወደኝ ከሆነ እሳቸው ደግሞ ህቡ ብለዋል በፍቅር ይሄን መሰለ ልጅ ማሳደግ ሳልጃጀል ቀርቼ ምናምን እያሉ እያውላሉ ይያሉ ገና ምን አይታል አላህ Subhanahu Wa Ta'ala እና እኔን የምትወደኝ ከሆነ ወይ እኔን ወይ ይሄ ልጅ አላህ Subhanahu Wa Ta'ala ለኔ ቁርባን ታርጋለህ ይሄን ልጅ እንደበክ ከሰው ሀገር መጥቶ ሴትዮዋ ስንት ግደዋና የታሳደገችውን ልጅ ማረድ አለባቸው አይላለም እና ከመናማቸው በቀጥታ እኔን የምትወደኝ ከሆነ ይሄ ልጅ ለኔ መስዋዕት ታረጋለህ ወድህያ ታረጋለህ አላቸው ማለት ነው ይሄንንማ ልጅን እንዴት አርጋርዳለሁ ታል ካንተና እኔ ጉዳይ እዚህ ላይ ይቆማል አለ ምን አይነት ፈተና ነው ታይ ግዜ ያው ለልጁ ነገሩት ማለት ነው ያቡነየ እኒ አራከ አንኒ አድባሁከ ወንድር ማዳተራ እኔ ጌታዬ አንተን እንዳርድለት ጠይቆኛል እና ምን ይሻለኛል እንደ ምን ይታያል ብለው ሲጠንቃቸው አማከሩት እሱ ይቃወሙም ሊተውት አይደለም ብቻ የሱ ስሜት ለማወቅ ያ ደግሞ የጎበዝ ልጅ ጎበዝ ነው ኢፋርማት ምሩ ፈተጅዱኒ ኢንሻአላህ ምን አሳቢን ህፃኑ ልጅ ምን ታማክረኛል የጌታ ስለዚህ ደግሞ ማማከር አለ እንዴ ጌታ ታዘዘ የሰጠህ አይደለም እንዴ ረደኝ ምንም ችግር የለም ሶብራ አድርጋለሁ አላችሁ ያን ጊዜ ብላዋቸውን አዘጋጅተው አስረው አዘጋጅተው እዛ መንሐር ላይ አንጋለው መገዝገዝ ጀመሩ ማለት ነው ግን ቢላው አልቆርጥም ማለት የታልፈቀደለትምና ማለት ነው ወዲያውኑ ጅብሪል አሚን ሙክት በጊዞ መጣና ይህንን በግ ፈንታ ታርዳለ ልጅ ልቀቀው በቃ ፈተናውን ተወጣሃል እንዳረድከው ይቆጠርልህ አይነ መልአማሉ ቢንያት ተባሉ ማለት ነው በዚህ መልክ ትልቁን ፈተና አለፉ አባትም ልጅም ማለት ነው እንደዚህ ነው እንግዲህ አላህ የመጨረሻ ወዳጆች ያላቸውን የሚፈትናቸው ከዛ በኋላ ያው ካዕባን እንዲሰሩ ታዘዙ ማለት ነው ልጁን ጎረመሰ ሲየረዳቸው እየተባበሩ ካዕባን አነጹ የሐጅ ፍርአት ዘረጉ ከዛ እንግዲህ ሶፋና መርዋ የታሪካቸው መነሻ ስለሆነ ለነስማኤል ያ ቦታ እንዳይረሳ ሀጀሩ የተመላለሰችበት ቦታ ሰባት ጊዜ መመላለስ የኢባዳ አካል ነው ብሎ አላህ አዘዘና በዛ መልክ ነው የተጀመረው ነው በዚህ ሁኔታ ከመጣ በኋላ በእኛ ነብይ አለይሂ ሰላቱ ወሰለም ታው ካባ መጦፉ የታወቀና የተለመደ ነው በጃሂልያም ካፍሮችም ያደርጉት ነበረ ሶፋና መርዋ ግን ከተወሰነ ጊዜ በኋላ ታሪኩን የሚያጎድፍ ነገር ተፈጥሮበት ነበር በአንድ ሁለት ባለጌዎች ካባ አጠገብ ዝና ያደረጉ ጎረምሳዎች ማለት ነው ያ በሚያደርጉ ጊዜ አላህ የካዕባን ክብር ለማስከበር ሲባል እንዳሉ ወደ ድንጋነት ለወጣቸው መቀጣጫ እንዲሆኑ ማለት ነው እና ወደ ድንጋነት ሲለወጡ መቀጣጫ እንዲሆኑ ነውና አላህ እንደዚህ ያደረገው አሁን ያየው ሰው ብቻ ከሆነ ከትንሽ ጊዜ በኋላ ይረሳል አሉና ያነበሩ ህዝቦች እንግዲህ እነዚህ ባውልት መልክ አንደኛውን ሶፋ ላይ አንደኛውን መርዋ ላይ ማቆም አለብን ብለው ተስማሙና በዛ መልክ ሰየሟቸው ማለት ነው እና እና ራቁታቸውን ሆነው በዛ አስቀያሚ ሁኔታ ላይ ሰው ሲያያቸው ምንድነው የካዕባን ክብር ደፍረው ይኸውላ እንዴት ጉድ ያደረጋቸው እየተባለ ሰዎች አደብ እንዲገዙ ካዕባን እንዲያከብሩ ድርስ እንዲሰጥባቸው ተደረገ ማለት ነው በዚህ መልክ ቆየ ዘገየ ለብዙ ዘመናት ማለት ነው እየቆየ እየቆየ ሲሄድ የጃሂልያ ጉዳይ ነውና ታሪኩ በተቃራኒው ተገለበጠ ማለት ነው እነዛ ቅዱሱ ቦታ ላይ ቆመው የሚታዩ ሴትና ወንድ አውልቶች ምንድነው ሲባል ታሪኩ ስለተረካ እነዚህማ ቅዱሳን ናቸው ተባለ የወትሮ ትልልቅ ያላ ባለሟሎች ነበሩና እነሱን ያልተሳለመ አጅ ተቀባይነት የለውም ተብሎ ቁጭ ይሄ ነው እንግዲህ ቢዳ እንደዚህ የሚመጣው ማለት ነው ከዛ የኋለኛው ትውልድ መጥቶ ወትሮ እንግዲህ እየረገመ ጥሪ ወረጉርባቸው የነበረው በሌላው ትውልድ እንደገና የሚሳለምላቸውና የሚያከብራቸው መጣ ማለት ነው በዛ ሁኔታ ላይ እያለ ያው ነብዩ ዘመን መጣ ያን ጉዳይ ካባም ላይ ብዙ ታውቶች ነበሩ እነዛን ጠራርገው አስወገዱ ሶፋና መርዋ የነበሩትንም እነዛ አሮጌ አውልቶች ሰባብረው ጣሉ ረሱል አለይሂ ሰላቱ ወሰለም ግን ቦታው አሁን ያለው ትውልድ የሚያቀው የሁለት አውልቶች መሳለሚያ መሆኑን ነው በዛ ሁኔታ ላይ ያሉ የተለያዩ ብሔረሰቦች አረብ ብሔረሰቦች በጀዚራ ውስጥ ብዙ አረቦች አሉ ከነዛ መካከል ከመዲና በኩል የሚመጡ አረቦች ሶፋና መርዋ አይሄዱም ነበረ በዛ ቦታው ጊዜ በጃሂልያው ግዜ ማለት ነው ለምን ሶፋና መርዋ የዛ የአካባቢ ጣዖት ናቸው ብለው ያምናሉ የነሱም ጣዖት አላቸው የራሳቸው ስለዚህ እነሱ የመዲና ሰዎች ሙሸለል የምትባል ቦታ መናት የምትባል ቁርአን ራስ ሱረት ነጅም ላይ ይጠቀሳል በመካና በመዲና መካከል መናት የምትባል ቦታ አለች እዛ እንደ ካዕባ ቦታ ተዘጋጅቶላት ልዩ የሆነ ጣዖት ነበረች ያችን ታውት ያከብራሉ ከመዲና የሚመጡት ይቃታቸው ምዛ ነው ኢህራም የሚያደርጉት ማለት ነው እዛ መጥተው ተቃጥለው ተዘጋጅተው በሰላም አድርሰሽ መልሽን ብለው ተሳልመው ይሄዳሉ ስለዚህ በእነሱ አስተሳሰብ ተውሂዳቸው እንዳይነካ ሶፋና መርዋ ያሉትን ታውቶች ለው ከተሳለሙ ምን አትቆጣለች ተመልከቱ ሙሽሪክ እንኳን ተውሂዱን ያከብራል ማለት ነው እና በእኔ አምናችሁት ያበቃ እንደገና መታሄዳችሁ ነገና መናትና ሶፋ ትሳለማላችሁ ብላ ተቀስተናል ብለው ስለሚፈሩ ካባን ብቻ ጸውፈው ተመልሰው ይሄዳሉ ማለት ነው እንግዲህ ንዑስ የሆነ ተውሂድ ያላቸው ማለት ነው እነሱ በዚህ መልክ ቆይተው እስላም መጣ እስላም መጥቶ ሲያዋህዳቸው አንሷሮች ሆኑ እነዛ ሙሽሪኩ መዲና ማለት ነው እነዚህ ሙሽሪኩ መካ ናቸው ሁለቱም ግን አንሷርና ሙሃጅሮች ከሰለሙ በኋላ በነብዩ አመራር መጥቶ እምራና ሀጅ በሚጀመርበት ጊዜ በአዲሱ ፍርአት መዲናዎች ያለመዱት ነገር ይከብዳልና አገረገሩ ስለዛ ምንድነው እንደምናረግ ነው ምን ሄደው ያለመዱት ነገር ሱብሃንአላህ ነብዩ ጀሄዱ ያያቸው እነሱ እንግዲህ ስላለመዱት አባቶቻቸው ታያቶቻቸው ያ የታወት የርኩሳን ቦታ ነው ማለት ጭንቅላታቸው ተቀርጿል አሁን እዛ በጃሂልያም እዛ የታወት ቦታ ነው ብለን ሂደን አናቅም አሁን እንደገና ከሰለምን በኋላ የታወት ቦታ ልናከብር ነው እንደ ደግሞ ብለው ከነብዩ በላይ ሞሂር ሊሆኑ ማለት ነው ለአንሄድም ብለው አጠፈሩ እዛ ጊዜ ምን ሆናችሁ ሲባሉ ሶፋና መርዋ እኮ ኢሳፍና ናይላ የሚባሉ ጣዖቶች ስለነበሩበት ነው ወትሮ የሚሳለሙ እኛ ደግሞ አባቶቻችንም እዛ ቦታ ሄደው አያውቁም አሁን ደግሞ እኛ የአላህ ቤት ካባ ነው ካባን ተውፈናል አያስፈልግም ብለን ነው አሉ ማለት ነው ስለዚህ አላህ እነ ሶፋ ወልመርወተ ሻኢሪላህ ያ ልክ ነው ያላችሁት በመሰረቱ ግን እነዚህ ናይላና ኢሳፍ የሚባሉ ታውቶች ከመምጣታቸው በፊት ለምን የታሪኩን መሰረት ረስታችሁ መጀመሪያ እኮ የአላህ ወዳጆች እና ሀጀሩ ኢብራሂም የጀመሩት የአላህ መሻሪያ ነው ስለዚህ እዛ ብትሄዱ በእናንተ ግምት እዛ ከርን የታወት ቦታ ማክበር ነው ብላችሁ ወንጀል ፈርታችኋል አይደለም አለ ወንጀል አትፍሩ ያታወት ከጊዜ በኋላ የመጣ ነው እንጂ በመጀመሪያ ይሄ ቦታ እኔ አዝጀና ፈቅጄ የተጀመረ ነገር ስለሆነ በማከል መጥቶ የተፈጠረው ነገር አሁን ወንጀል ያስከትልብናል ብላችሁ በመፍራት ወደ ኋላ መርገጥ የለባችሁም እና ሶፋና መርዋ አላህ Subhanahu Wa Ta'ala ኢባዳው እንዲከናወንባቸው ተባረካቸውና ተመረጣቸው ቦታዎች ናቸው ወይን ተራ ማጦራ ባደ ذلك ማለት ነው ከመሆኑ ፈመን ሐጀል በይት እንዳላችሁት ያው በይቱ ነው ለሐጅ ዋና ተፈላጊው ቤቱን ለመጎብኘት የመጣ ሰው አው የተመረ ወይም ደግሞ ስርዓተ ዑምራ ለማፈጸም የመጣ ሰው ለግር መንገዱን ከመጣ በኋላ ከጧፍ ቀጥሎ በነሰፋ ወልመርዋ ቢመላለስ ፈላጁና አለይ ከማተዙኑን እናንተ እንደምትገምቱት እዛ በመሄዳችሁ ወንጀል አይደለም የምታተርፉት ሱናውን ስለሰራችሁ አጅር ነው የምታገኙትና አይዟችሁ አትፍሩ ሂዱ በመሰረቱ እውነት አላችሁ ለጣዖት ቢሆን ኑሮ ታውት አሁን የሉም እኮ ተጠራርገው ሂደዋል ግን እዛ ቦታ ለምን እንሄዳለን ብለው ነው የከበዳቸው እና ወንጀል የለባችሁ እዛ በመሄዳችሁ ወንጀል ይከተለናል ብላችሁ ከሆነ ወንጀል የለባችሁ መሽሩዕ ነገር ነው የሰራችሁት ያለው ለዚህ ነው ማለት ነው ሆባ ማለት እየተረደደ በይነውማ በሶፋና በመርዋ መካከል መመላለሱ እናንተ እንደገመታችሁት ወንጀል የሚያስከትል ሳይሆን እንዲያውም ያ ሐጅና የዑምራ አካል ነው ያ ካልተደረገ ሀጅና ዑምራው አይሞላም فلا اتم الله لهما لمن لم يسعى عائشة እና ሶፋና መርዋ ያልተመላለሰ ሰው ሐጅም ሆነ ዑምራው አይሞላለትም ነሱ ባለማወቅ ወንጀል ያስከትላል ብለው ይፈሩትም አላህ ግን ወንጀል የለባቸውም እንዳውም ይሄን በማድረጋችሁ ሐጅና ዑምራችሁ ይሟላል በማለት አደፋፈረ ማለት ነው ወመን ተጠዋ ኸይረን እንዳውም አንዴ ብቻ ሳይሆን ይሄ ነገር ኸይር ነውና ደጋግሞና ደራርቦ የሰራ ሰው በገዛ ፍቃዱ ተዋጅቦ አልፎ ማለት ነው فإن الله شاكر عليم አላህ Subhanahu Wa Ta'ala ይሄን አድራጎቱን አመስጋኝና ተገቢው ወረታውን አዋቂ ስለሆነ አበርክታችሁ በሰራችሁ ቁጥር ተጨማሪ አጅር ሰጣችኋለሁ በማለት አግባባ እና በመንጠቀዋ የሚለው አንደኛ በመሰረቱ ያው ጧፍ ሳይ የሚደረገው ሰባት ጊዜ ነው ሰባት ጊዜ አራት ጊዜ ወደ መርዋ ተሻገራለ ሶስት ጊዜ ወደ ሶፋት ትመለሳለህ ማለት ነው ይሄ ነው መደበኛው እና ፈመን ተጠዋ ባዱ ሙፈሲርን እንዳሉት ጉልበት ካለ ከዛ ጨምረ ብታረግ ስምንተኛ ዘጠነኛም ብትጨምር ለማለት ትርጉም ተርጉመዋውታል ማለት ነው ግድ ሰባት ላዚም አይደለም ሰባትም መጨመር አለ ይችላል የሚል ሰው ሊጨምር ይችላል ብለው የፈሰሩ አሉ ግን ጀምሁሩል ሙፈሲሪን በዛ በተሐጀዱ በሰላት ላይ መጨመር የለበትም እንግዳው ሰፈመን ተጠዋ ማለት አንድ ሐጅ ካደረገ በሐጅ ኢስላም አንድ ሳይ ነው ያለብህ ግን ባሮቱ ደግሞ መጥተህ በሁለተኛው አመት ደግሞ መጥተህ የትርፍ ዑምራና ትርፍ ሐጅ ያደረግ ሳዩን ብደጋግመው ለማለት ነው ብሎ ተርጉሟል ይሄ ነው ብዙዎች የሚመርጡት ማለት ተራውን ተጠዋ ማለት እግር መንገዱን እስኪጥራር ነው ሶፋና መርዋ መመላለስ ምንጊዜም ሰባት በቂ ነው ለሱና መሆነ ለፈር ግን ከዚህ ሌላ እዛ አካባቢ አዝካሮችን ኢባዳዎችን ሶላቶችን ብታበዛ የተቀደሰ ቦታ ስለሆነ አጅሩ የበለጠ የተደራረበ ይሆንልሃል ለማለትም ተተርጉሟል ማለት ነው እና ይሄን ያደረገ ሰው በዛ ባደረገው አንጻር አላህ አመስጋኝ ነውና ተገቢ ወረታውን ይሰጠዋል ያ የሚገባውንም ደግሞ ደረጃና መጠን የሚያቅ ስለሆነ አንተ ለመስራት ከቻልክ እኛ ለመንዳት ዝግጁ ነን ይላል ማለት ነው ከዛ እነ ለዲነ የክቱሙነ ማንዘልና ሚነል በይናት ይላል እነዚያ እኛ ያወረናቸውን ግልጽ መመሪያዎች የሚደባብቁ የሆኑ አዋቂዎች ይላል አላህ እንግዲህ Subhanahu Wa Ta'ala ለኡመቶች የሚበጃቸውን መስራት ያለባቸውን ነገር ምን መስራት እንዳለባቸው መከልከል ያለባቸውን መከልከል እንዳለባቸው ብዙ አንቀጾችን አስቀምጧል አላህ እነዚህን አንቀጾች እንግዲህ የሚያውቁ ባለሙያዎች አላህ አጀላቸው ዑለማ ይኖራሉ ማለት ነው እነዚህ ዑለማዎች አማና አለባቸው አልዑለማ ወረሰቱል አንቢያ እንደተባለው ያንን ጌታ የላከውን ነገር ለህዝቦች ሁልጊዜ ማሳወቅና ማስተባበር ይጠበቅባቸዋል ዑለማው እስላም ማለት ነው እንደዛ መሆን ሲጠበቅባቸው አንዳንዶች ፍራቶች እንደሚያደርጉት አላህ የሰጣቸውን እውቀት የሚደባብቁ ህብረተሰቡ ዲኑን ለማወቅ እየፈለገ ማስተማር የሚችሉ ሰዎች አናስተምርም ብለው የሚለግሙና የሚደብቁ ካሉ ምንል በይናት ግልጽ የሆኑትን አንቀጾቻችን እንዲሁም ደግሞ መርሆችን መመሪያዎችን ይላል ማለት ነው አንቀጾች የሚለው ማንኛውንም ተራ አንቀጽ ማለት ነው ሁዳ ማለት ደግሞ መሰረታዊ የሆኑትን ነገሮች ለምሳሌ እንደ አርካን ኢማን እንደ አርካን እስላም ያሉት ነገሮች ሰዎች ለማወቅ እየፈለጉ አዋቂዎቹ ለግመው አናስተምርም ካሉና ከደበቁ እንባዲ ማበየና በኪታባችን ማወቂያን የሚገባውን ነገር ግልጽ ካደረግን በኋላ ሊናስ በፊል ኪታብ በቁርአናችሁ ውስጥ ለሰዎች ሊያውቁት ይገባል እነዚህ ነገሮች ንገሩና አስተምሩ ብዬ ኃላፊነት ተጣልኩባቸው በኋላ በተለያየ ምክንያት የጌታን መመሪያና ማብራሪያ የሚረባብቁ የሆኑ አዋቂ ተብዬዎች ካሉ እነዚህ አማናን የበሉ በመሆናቸው ኡላኢከ ይላኑሁሙላህ አላህ ይረግማቸዋል ይላል አላህ Subhanahu Wa Ta'ala ይሄ በጣም አስጊ የሆነ ነገር ነው ማለት ነው አንድ ሰው ያወቀውን ነገር በተቻለ መጠን ያላወቁት ማካፈል ግዴታ የአላህ አማና ነው ማለት ነው ይህን ሳያደርግ ከቀረ ግን የአላህ እርግመት እንደሚያጋጥመው ነው የሚያስጠነቅቀው ማለት ነው እና የልዓኑሁምላ ማለት የጥሩዱሁም ላሁ ሚን አላህ ከርኅራሄው ያባረራቸዋል ይህ ትልቅ እድል ሰጥቷቸው የአላህ ምስጥር አሳውቋቸው ያንን ያወቁትን ምስጥር ለህዝባቸው ማስተማርና ማገልገል ሲጠበቅባቸው በቂ ባልሆኑ ምክንያቶች እኔ አንዴ አላስተምርም ብለው ህዝቦችን እድላቸውን የሚነፍጉ ካሉ እነዚህ በኔ ዘንዳ የተረገሙና የተባረሩ ናቸው ይላል ወይላኑሁም ላኢኑን ሌሎችም ተራዛሚዎች ሁሉ እንዲረግሟቸው እናደርጋለን ታመላኮቹ ይረግሟቸዋል እንዲሁም ደግሞ ሙእሚኖቹ ይረግሟቸዋል ጠቃሚ እውቀት ያለው ሰው አላስተምርም ካለ ያጥፋው ማይል ሰው የለም ሁሉ ሰው ይረግመዋል ማለት ነው ወዛ አይነት አደጋ የሚያስከትልባቸው መሆኑን አውቀው አዋቂዎች ኃላፊነታቸውን ለመወጣት ራሳቸውን ማዘጋጀት ግድ ይላል ማለቱ ነው ስለዚህ ነው ለውላ አይቱ ሚን ኪታቢላህ ለማሐደስኩም ያሉት አቡ ሁረይራ ረዲየላሁ ዐንሁ አርዳ አቡ ሁረይራ ሙክዘር አልሐዲስ ምን ረሱልላህ ሰለላሁ ዐለይሂ ወሰለም በሰሃቦች መካከል ወደር የሌላቸው ብቸኛ ብዙ ሐዲሶች ከ3000 ሐዲስ በላይ ያወሩ ሰሃቢ ናቸው ያውም ወደ ኋላ መጨረሻ አካባቢ መጥተው ማለት ነው ነብዩ ጋር የኖሩት ከሶስት እስከ አራት አመት አይበልጥም ግን እድሜ ልካቸውን 20 25 አመት የኖሩት የእሳቸውን ግማሽ ወይ ምሩብ እንኳን የማያውቁት ብዙዎቹ ናቸው ማለት ነው አላህ ሰጣቸው አላህ እድል ያደረገለት ሰው በአጭር ጊዜ ብዙ ማፍራት ይችላል ታዲያ ወደ ጨረሻ በደዊ ናቸው ደግሞ ተገጠር ነው የመጡት ከዛ መጥተው ግን ያለ ለለ ጥረታቸው በሙሉ ከነብዩ አንደበት የሚወጣን ነገር መሰብሰብ ነበር እንደ ትጉ ጋዜጠኛ ማለት ነው እና በመጨረሻ ነብዩ ሲያልፉ በአንደኛ ደረጃ ለኡመተ الاسلام ዙኽር ያበረከቱት እሳቸው ናቸው ኋላ በተነሳው ጥያቄ ሁሉ አንድ ነገር ሲነሳ ዲኑ ምን ይላል ነብዩ ስለዚህ ጉዳይ ምን ተናግረው ይሆናል ሲባል አብዛኛው አልሰማም እና ምን ማቀው ነገር የለም ሲባል እስቲ አወረዳ ጠይቁት አወረ እንዴ እናታውቁም እንዴ ስለዚህማ እንደዚህ ብለዋል ይላሉ በቀላሉ ማለት ነው ኋላ ምን አሉ ሰነፎቹ ለምን ተበለጥን ብለው አክሰራ አለና አቡ ሁረይራ አቡ ሁረይራ አበዛው አሁን አሁን ይሄንንም ሰምቶ ነው ይሄ ሰነፍ ሰው እንደዚህ ነው እንዴት አንተ 30 አመት አብረ ኑረ 3 አመት የኖረ ሁሉ ሲያጥቻውቅ ባለመባል ድክመታቸውን ለመሸፈን አክተራ ሰውየው ሰው ያውቃል ቃል ሲባል በቃ ሁሉ ነገር ከተጠየቀን ሐዲስ አለኝ ይላል እያሉ ይተቻቸውና ይጎነትሏቸው ጀመሩ ማለት ነው ስለዚህ ሞራላቸው ተነካ ለውላ አየቱ ምን ኪታብላህ አሉ ጎበሉ እና በቁርአን ውስጥ አላህ እውቀት ሰጥቷቸው የዲን እውቀት አድሏቸው ለህዝባቸው ያንን የማያስተምሩና የሚደብቁትን ሰዎች አላህ ይረግማቸዋል ተራጋሚዎች ሁሉ ይረግማቸዋል የሚል ማስጠንቀቂያ ባይኖር ኑሮ والله አንዲት ቃል አልነግራችሁም ነበር አሉ ግን ያ አያት ስለሚያስገድደኝ ያላችሁትን በሉ እኔ እናገራለሁ አሉ ማለት ነው ስለዚህ እንግዲህ ዑለማዎች ይህንን አያት ያስታውሱ ይገባል ሁልጊዜ የተለያዩ ሰዎች የማይናቅ እውቀት እያላቸው ህዝቦቻቸው ግን ምንም ነገር ሳያውቁ ራሳቸውንም እንደማህይም አድርገው ዝም ብለው የሚኖሩ ሰዎች አሉ ይሄ ዛቻ ይመለከታቸዋልና ወቀት ያላቸው ሰዎች ሊንቀሳቀሱና ባላቅማቸው ህዝባቸው ሊያገለግሉ ይችላሉ የሚለውን ማለት በማስተላለፍ የዛሬው ደርሳችን ላይ ይቋጫል ሰለላሁ ዐለይሂ ወሰለም አለ ነብዩ ወላሊካ